ህመም የሚል ተስፋ እየመነመነ ሲመጣ ምዛዜ መናገር እንዳለበት ይጠቅስልናል ማለት ነው كتب عليكم ما لا تفرض عليكم بأن أنت لا يبديك تدرقو تدنقجا إذا إذا حضر أحدكم الموت أن أنت ما هل عند سوء موت بميمة أبغزية إن ترك خيرا مالت إن ترك مالا خير بمعنى المال مثال بزوجي ما وإنه لحب الخير إن دمروا على عديات له جنزب إن بركتي على جنزب مزاجي لأدر قبتي مياس شلو جنزب ካለው የሰው ከመሞቱ በፊት ወሲያ ማድረግ አለበት ይላል አልወሲየቱ ሊልዋሊደይን ኩቲባ አለይኩም ወስያ ንዛዜ ግዴታ ተደረገበት ለማን ነው ንዛዜ የሚሰጠው ለወላጆችና ወላ አቅረቢን ለአቅራቢያ ዘመዶች ቢልማሩፍ በህጋዊ መንገድ ወይም በተለመደው ስርዓት ለማለት ሐቀን አለል ሙተቂን ይህን ማድረግ አላህን በሚፈሩና በጥንቁቃን ላይ ግዴታ ተደረገባቸው ይላል።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 አይሰራም ማለት ነው ወላጅ ሆኖ የማይወርስ ሆኖ ከተገኘ ግን ወሲያ ይፈቀድለታል ማለት ነው ለምሳሌ ወላጆች ሙስሊሞች ሳይሆኑ ከቀሩ አንተ ሙስሊም ሆነ በመሞትበት ጊዜ ዲኑ እንደማይፈቅድላቸው ታውቃለህ ማለት ነው እንትን ውርስ ስለዚህ ለወላጆች ያው ሃይማኖቱ ስለሚለያየን ይህን ያህል ገንዘብ ተንብረቴ ተናዝጀላቸዋለሁ ካለ ይሰጣቸዋል ማለት ነው ካፊርም ቢሆኑ ለምን ያው ወላጆች ናቸው በእምነትም ቢለያዩ ውርሱን አላህ Subhanahu Wa Ta'ala ያው لا يرث المؤمن الكافر ولا الكافر المسلم የሚለው في صحيح البخاري ያለ ሐዲስ ስላገዳቸው በኑዛዜው ግን ይጠቀማሉ ማለት ነው በዛ ረገድ አልተሻረም ማለት ነው ይሄ አያ ወላ አቅራቢን የሚለውም ሲመጣ እንደዛው ነው አቅራቢያ የሆኑ ዘመዶች አሉ ግን አይወርሱም ወይም ደግሞ ሃይማኖት ላይ ይቷቸዋል በእነሱ ምዛዜ ልታረክ አሁንም ትችላለህ ማለት ነው ግን የሚወርሱ ሆነው በእምነትም የምትገናኙ ከሆናችሁ ለአቅራቢያዎችም መናዘዝ የለብንም ምክንያቱም አላህ በአያተል ሚራጅ ድርሻቸውን መድቦላቸዋልና ማለት ነው ምክንያቱም የሰው አመለካከት ሁልጊዜ ስሜታዊ ነው አንድ ሰው ቅርቡ ዘመድ እያለ ሩቁን ዘመድ ያስቀድማል ብዙ ሊሰጠው የሚገባው ችግረኛው እያለ እሱ ለሚፈልገው የበለጠ ሊሰጠው ይችላል ማለት ነው አላህ ግን የሁሉም ጌታ ነው የሁሉም ጌታ እንደመሆኑ አንዱን ካሉ አድሎ አያደርግበትም የሚገባውን ቋሚ መብቱን ነው የሚሰጠው ማለት ነው ስለዚህ ሰዎች መብት እንዲሰጣቸው ሊያስተካክሉ ፍትህ ሊያከብሩ አይችሉም ብዙ ጊዜ ከልጆች መካከል እንኳ አድሎ ይደረጋል ማለት ነው ሁሉም የራሱ ልጆች ሆኖ አንዱን ይወደዋል አንዱን ይጠላዋል አንዳንድ ልጅ እንዳውም እንዳይወርሰኝ ብሎ ማገጃ የሚያደርጉ ሰዎች አሉ እና ልጁ መሆኑ እየታወቀ አይወርሰኝ ይላል እንደገና የልጅ ልጁን ሩቅ ዘመዱን እገሌ ይወርሰኝ የሚልበት ሁኔታ ይመጣል ማለት ነው ይሄ ስሜታዊ ነው ፍትህን ጋር ማይሄድ ነገር ስለሆነ እንደዚህ አይነት ነገር በሚከሰትበት ጊዜ ዋሪስ ከሆነ በአጠቃላይ አላ ኢነላሃ ቀድ አዕጣ ኩለ ذي ሐቅን ለፈላ ወሲየተ ሊዋሪስ አሉ ረሱል አለይሂ ሰላቱ ወሰለም አያተል ሚራስ ከወረደ በኋላ ለውርስ መብት የሚገባቸውን እያንዳንዳቸው ድርሻቸውን መድቦላቸዋል ከዛሬ ጀምሮ የመውረስ መብት ያለው ሰው ኑዛዜ አይፈቀድለትምና ዝም ብላችሁ ሙቱ ብለዋል ማለት ነው ስለዚህ በሀገራችንም በተለምዶ የዚህ አይነት ስተት ብዙ ጊዜ ይደገማል ሰዎች ያወቅን እየመሰላቸው በህይወታቸው እያሉ በልጆች በበተሰብ በሚስቶች በአባት በእና ሳይቀር ሙዛዜ እንደፈለጉ ዝም ብለው የሚናገሩ አሉ ማለት ነው ይሄንን እርሻ ለገሌ ይሄኛውን ቤት ለገሌ ይሄኛውን በሬ ለገሌ እያሉ ይመድባሉ ይሄ ስህተት ነው ወንጀል ነው ስለዚህ አላህ Subhanahu Wa Ta'ala የመደበላቸውን ድርሻቸውን ራሱ ኪታቡላህ ስለሚሰጣቸው ሂዶ አሊም መጠየቅ ላይ ያለበት ባታችን ሞተ ይሄን ያህል ንብረት አለው ይሄን ያህል ዋሪሶች አሉ ተብሎ ይቀርብለታል ከዛ በኋላ ኪታቡ በሚያዘው ቁጥር ለአባትና ለእናት እንደዚህ ደርሳቸዋል ልጆች እንደዚህ ለወንድሞች ለእህቶች እያለ ኪታቡ ያዘዘውን ብቻ ነው መደረግ ያለበት ሙስሊም እስከሆኑ ድረስ ይሄን ሳያደርጉ ቢቀሩ ግን ችግር ነው አንድ በጣም አስደንጋጭ የሆነ ሐዲስ መጥቷል አንድ ሰው ሰባ ዓመት ጌታውን እየተገዛ ሷሊህ አቢድ ሆኖ ሊኖር ይችላል በመጨረሻ ግን በምዛዜ የተሳሳተ መመሪያ ሰጥቶ በመሄዱ ሱአል ኺታም የመጨረሻ ተግባሩ ወንጀል ሰርቶ ስለሄደ ለጀሃነም ሊዳረግ ይችላል ሰባ ዓመት ያደረገው ሰው እንደገና በተቃራኒው ሰባ እንዲሁ ዝም ብሎ ልቅ ሆኖ የኖረው ሰው በስነ ብቻ በመጨረሻ ግን ኑዛዜውን በሚገባ አድርጎ ኑዛዜ የማይገባቸውንም ከልክሎ ወይም ደግሞ ውርስ ያላቸውን ለአላህ ትቶ ከሞተ ይሄ ደግሞ የመጨረሻ አላህን ጋር በመሄዱ ለጀነት ሊሆን ይችላል የሚላለ ማለት ነው ስለዚህ ብዙ ጊዜ ስሜታዊ የሆኑ የሰው ልጆች የማያገባቸው እየገቡ የመጨረሻ ወንጀል ሰርተው የሚሄዱ ብዙዎች ስለሆኑ ይህንን ልናውቅና ልናሳውቅ ይገባል ማለት ነው ፈመን በደለሁ ይህን ዛዜ አላህ Subhanahu Wa Ta'ala እንግዲህ በባለቤቱ እንዲነገር ካደረገ በኋላ አንድ ሰው መጥቶ ቢያዛባና ቢቀይረው ማለት ነው ባደማ ሰሚያሁ ባለቤቱ ሲናገር ከሰማ በኋላ ሌላው ሁዱሊ ተነስቶ እንደዚህ እንደዚህ ነው እያለ ሊያዘባረቅ ሊሞክር فانما اسمه على الذين يبدلونه ያን ዛዜውን የማፍረሱ ወንጀል በሚቀይሩ ሰዎች ላይ ይጫናል ይላል ተናዛዡ በሸሪዓው መሰረት በትክክሉ ተናዞ ሙቷል ግን አናዛዦቹ ታዛቢ የነበሩት ሰዎች አንዳንድ ጊዜ ወገናዊ የሆኑና ሙዛዜውን ይገለብጡታል ማለት ነው ሊሰጥ ያለውን ይከለክሉታል ይከልከል ያለውን ይሰጡታል ወይም ብዙ የተባለለትን ጥቂት ያረጉበታል በምስክርነት ቃላቸው ማለት ነው ጥቂት የነበረውን ይጨምሩለታል በዚህ ምሎና እንግዲህ በመሃል ጣልቃ ገብተው በተናዛዥና በተናዘዘላቸው ሰዎች መካከል የሚፈተፍቱ ካሉ እነዛ ተጠያቂዎች ናቸው ይላል ምክንያቱም ተናዛዡ መብት አለው አላህ ስልጣን ሰጥቶታል በገዛ ገንዘቡ የታባዘዘው መሰረት ከሆነ ይችላል ሌሎች ሰዎች ግን ያንን ያለውን ነገር እንዳለ ተንፊዝ ማድረግ ተግባራዊ ማድረግ ነው እንጂ ያለባቸው ጣልቃ ገብተው አስተያየት መስጠት አይችሉም ማለት ነው ይህ ሲባል ግን ሰውየው በተሳሳተ መልኩ ተተናዘዘ ማረምና ማስተካከል ደግሞ እንደሚፈቀድላቸው የሚቀጥለው አያት ይገልጽልናል ማለት ነው فانما اسمه على الذين يبدلونه ንዛዜን የሚያዛቡና የሚቀያይሩ ካሉ እነዚያ በወንጀሉ ተጠያቂ ይሆናሉ ተናዛዡ ግን በትክክል እስከ ተናዘዘ ድረስ ተጥቢቅ እንኳን ባይደረግ እሱ በአላህ በኩል ተጠያቂ አይሆንም ማለት ነው እንደገና በትክክል እስካደረገ ድረስ ደግሞ አጅርም ያገኛል ان الله سميع عليم አላህ ሁላችሁም የምትሉትን በቅርብ ሰሚና እንዲሁም ምስጥራችሁን በጥልቅ አዋቂ መሆኑን አውቃችሁ መጠንቀቅ አለባችሁ በእኔ ህግና ዲንጋጌ ውስጥ አልቃ እንዳትገቡ ሲል ያስጠነቅቃል ፈመን ካፈ ሚን ሙሲን ጀነፈን ተናዛዡ በሚናዘዝበት ጊዜ ያን የሰማችሁትን በትክክል ተግባራዊ አድርጉ እንጂ በመሐከል ገብታችሁ እንዳትያይሩ ሲባል እሱ በትክክል ተናዞ ከሆነ ነው ግን ተናዛዩ በሚናዘዝበት ጊዜ ዘነፍ ከፈራችሁና ወይም ታወቃችሁ ይላል ሸነፍ ማለት መይል عن ማጋደል ከእውነቱ አጋደለ ሰውየው ሲናዘዝ አባባሉ ከሸሪዓው ጋራ የማይጣጣም ሆኖ አገኛችሁት ማለት ነው ያኔ ወዳውኑ ታርሙታላችሁ የታመመ ሰው ራሱን መቆጣጠር ስለማይችል ምናልባት የማሙ እንግዲህ መቋቋም አቅቶት ተስተት ሊናገር ይችላል ያን ጊዜ ሲስተሳት ካገኛችሁት አይገሌ እንደዚህ ያልከው ቃል እኮ ከሸሪዓ ጋር አይሄድም በዚህ ፈንታ እንዲህ ብለ ብታስተካክለው ጥሩ ነው ብላችሁ ብትመክሩና ብታርሙት ይቻላል ማለት ነው ለምን እሱም እንዳይሳሳት ወንጀል ሰርቶ እንዳይሄድ እነዛ ደግሞ የማይገባቸውን እንዳይወስዱ ማለት ነው እና ፈመን ኻፈ ማለት ሁለት አይነት ትርጉም ይኖረዋል አንደኛ ፈመን ያው ቃሉ እንደሚያመለክተው የፈራ ማለት ነው ምንድነው የሚፈራው ሚሙሲን ከተናዛዡ ጀነፈን መይለን عن الحق ከሐቅ ማጋደሉን ከፈራ የሰው ያነጋገሩ ደስ አላለኝም ስህተት ነው እየተናገረ ያለው ካልክ ማለት ነው አው ኢስመን ወይም ደግሞ ወንጀልን የፈራ ማለት በቀጥታ የለየለት ስተት እየተናገረ ነው ሰውየው ማለት ነው የፊተኛው ግን ካለማወቅ የተነሳ ሁን ብሎ ለማጥፋት ፈልጎ ሳይሆን በስተት ነው ወይም ደግሞ ህመሙ ስለተጫነው ራሱን መቆጣጠር አቅቶት ነው እንጂ ሁን ብሎ እንደማያጠፋ ታውቃለህ ማለት ነው ሁለተኛው ሳው ኢትመን ማለት ሁን ብሎ አጠፋ ማለት ነው ታው አጥፋው ስሜታዊ ሆነና ለአንዱ ከፍ አድርጎ ለሌላው ደግሞ ዝቅ አድርጎ ወይም ለሚገባው ትቶ ሰው ይናዝለታል ብሎ የሚጠብቀው ቀርቶ ለማይጠብቀው ሰው ሲያደርጋየው ማለት ነው ለምሳሌ ዝምድና ያለውን ትቶ በጭራሽ ማያቀውን ሰው ወይም የባዕድ የሆነውን ሰው ካደረገ ትክክል አይደለም ይልቁንስ ወገሌ ፈንታ ወገሌ በጣም የተቸገረው እያለ ላለው ሊሰጥ ይችላል ማለት ነው እና ይሄን ማረግ ካልቀረ ለምንድን ነው ምስኪን ብትረዳበት እኮ ሰደቃ ይሆንልሃል ብለህ ብታስታውሰውና ብታርመው ማለት ነው ሁለተኛው ፈመን ካፈ የሚለው ፈመን አሊማ ካፈ በማዕና አሊማ ይመጣል አንዳንድ ጊዜ ያወቀ ሰው ማለት ነው ምንድነው የሚያውቀው ሙስሊም ከተናዛዡ ጀነፈን ከሐቅ ማጋደሉን ባለማወቅና በመሳሳት ሐቅ አጋደለ አው ኢስማን ወይም ደግሞ ሲታወቀው ሁን ብሎ ስተት ሰራ ስተት ተናገረ ብሎ ያወቀ ሰው ፈአስላህ በይነሁም የስተት በሚፈጸምበት ጊዜ በተናዛዥና በሚናዘዝላቸው መካከል ጣልቃ ገብቶ አንተ እንደዚህ ከማለት እንደዚህ ማለት ይሻላል ለነገሌ ከምትል ለነገሌ ብታደርገው ይሻላል ሰው የሚታዘባል አላህም አይወደውም እንገባው ቀርቶ ለማይገባው ብለ ብታርመውና ብታስተካክለው ፈላ ኢስማ ይሄ ቅድም ጣልቃ ትግቡ ከሚለው ጋር አይገናኝም ወንጀል የለብህም እንደውም አጅር ታገኛለህ በማስተካከለ ማለት ነው የፊተኛው ግን ሲናዘዝ ዝም ብለህ ተቀምጠህ ሲያበቃ ተሄደ በኋላ ዛት ማዘባረቅ ማለት ነው የኛው ግን ሰውየው እያለ ነው ሰውየው እያለ ስተት ሲፈጽም ሲሳሳት እያየ ዝም ከማለት መራሚኩም ሙንከረን ፈልገይሩ ተብሏልና እንደዚህ ከምታረግ እንደዚህ አድርግ እንደዚህ ከምትል እንደዚህ በል ብለ ብታስተካክለው እሱን ብሎ ቢሳሳት ወይም ደግሞ ባለማወቅም ቢሆን ይህም በማድረግ ጣልቃ ገባ ወንጀልም የለበህም። እንዳውም ግዴታን ተወታል አጅር ታገኛለህ ይላል ማለት ነው ኢነላህ ገፉሩ ረሂም እና አላህ ይሄን በማድረግ ምህረት ሰፊና ሩሩ ነውና ምንም ችግር የለም ይላል ማለት ነው እንደገና ካለፈም በኋላ ማስተካከል ይቻላል የዚህ አይነት ተስማን ነው ሰውየው መጀመሪያ ይሄ የታዛቢው ላይኖር ይችላል ግን ስለሌለበት ተናዞ የተናዘዘውን ቃል ሲያየው ከዲኑ አኳያ ስተት አገኘበት ማለት ነው ታዲያ ሰውየው ሙቷል ሊታረም አይችልም ግን ኋላ ሰውየው እንደዚህ ብሎ ተናዟል በኑዛዜው መሰረት ግን ከሸርዑ ጋር አይጣጣምም ይሄ በዚህ ሊስተካከል እናንተም የተሳሳተ በሆነ መረጃ ላይ ተመርኩዛችሁ ያልሆነ ክፍያ ከምታካሂዱ አርሶችን ተሰብስብና ማለት ነው ዋርሶችና የተናዘዘላቸውን ክፍሎች እናንተ ዋሪሶች መብታችሁ ይሄ ነው በውርስ ደረጃ እናንተ ደግሞ ንዛዜ የተደረገላችሁ ይሄ ነው ለምሳሌ ከሱሉስ በላይ ንዛዜ ሊያደርግ በሸሪዓ ተከለከለ ነው ግፋ የፈለገው ቢበዛ አንድ ሶስተኛ በላይ መናዘዝ አትችልም የመጨረሻ ጣራ አንድ ሶስተኛ ነው አንዳንዱ ግን በዝም ብሎ በስሜት ግማሽ ገንዘቤን ሙዛዝ ያድርጋለሁ ሊል ይችላል ማለት ነው ወይ ሁለት እጁን ሊል ይችላል ያነ ዋሪሶች ይጎዳሉ ማለት ነው የዚህ የነሱ ያዘው ክፍል በጣም ከፍ ስላለ ያኔ ዋሪሶችና ተናዘዝክላ የተናዘዘላቸውን ሰብስበ ሸሪዓው ነብዩ ያሉት አለይሂ ሰላቱ ወሰለም ኑዛዜ ተስሉ ሳያልፈም ብለዋል አትሉቱ ወሱሉቱ ከቲር ብለዋል ታዲያ አልወቃስ የተባለው ሰሃቢ ታሞ ደክሞ ሊያውት በሚመጡ ጊዜ እኔ ብዙ ገንዘብ አለኝ ወራሽ ግን ትንሽ ነው ለአንድ ሴት ልጅ ብቻ ናት ለሷ ይበዛባታል ለኔ እንዲጠቅመኝ እኔ ሁለተኛ እጁን ምዛዜ ባደርገው ሱሉሲ ይበቃታል ልጅቱ ምን ይመስለዎታል ብሎ አማከራቸው ዳ አሉት አይሆንም ሱሉስ ብቻማ ለሷ አይሰጣትም አሉ ወን ወሸጥር አላቸው ግማሽ ባደርገው ግማሹን ለልጅቷ ግማሹን ምዛዜ ባደርገው ላ ይሄም አይሆንም አሉት ወጥሉ አላቸው አንድ ሶስተኛውን ባደርገው ሳለ ምዛዜ ሲል አጥሉ አጥሉ ማዙን ثلث ይተከላል ወثلث كثير እሱም እየበዛ ሲበዛ ነው ብቻው ግድ የለም ስለው ፈቀዱ ማለት ነው ስለዚህ አንዱ ተነስቶ ዝም ብሎ ግማሽ ገንዘቤን ለነገሌ ለነገሌ ነገሌ አከፋፍሎ ግማሹ ለወራሾች በቃቸዋል ቢል ይሄንን እያየ ዝም ማለት የለብህም ረሱል አስተሉት ከثير ብለዋል ቢፋዲል ሱሉስ አንድ ሶስተኛ ነው የምትችለው ከዛ በላይ ከሄድ ግን የወራሾችን መብት ትጋፋለህና ይሄን ተው ማለት አለብህ ከሞተም በኋላ ቢሆን እሱ እኮ ተሱሉስ በላይ አይፈቀድለትም መናዘዝ ይሄን በማድረጉ ወንጀል ሰርቷል አላህ ዘንድ ያስጠይቀዋል አላህ ይቅር ይበለው እናንተ ደግሞ አላህ እንዲምርላችሁ እሱን ተፈለጋችሁ ተስተካከሉ ተወራሾች ይሄን ያህል ነው የሚገባቸው የነሱ መጨመር አለበት ተናን የምናዘዝላቸው ደግሞ ከይበላ አይፈቀድላቸውም በዚህ ተስማሙ ብለህ ልታስታርቃቸው ይገባል ማለት ነው ያ አዩሃ الذين آمنوا ከዚህ በመቀጠል ደግሞ ወደ ሌላው አርካነል ኢስማ እስላም ወደ ሆነው ተግባር እንሻገራለን ማለት ነው እናንተ ያመናችሁ ሰዎች ሆይ ይላል አላህ ጥብቅ የሆኑ ድንጋጌዎችን ዋጅባቶችን ሊናገር በሚፈልግበት ጊዜ ወይም ደግሞ ከባድ የሆኑ ወንጀሎችን ሊያስጠነቅቅ በሚሻ ጊዜ ያ አዩሃ الذين آمنوا በሚል ቃል ነው የሚከፍተው ለምን አምነናል ያለ ሰው እምነት የምላስ ቋንቋ ብቻ አይደለችም የዕለት ተዕለት ተግባር ናት ስለዚህ አምኛለሁ ካላችሁ ከዚህ ቀጥሎ የሚነገራችሁንም ግዴታ መወጣት አለባችሁ ብሎ ከእምነቱ ጋር ለማያያዝ እናንተ አማኞች ሆይ ይላል ኩቲባ አለይኩም ሲያም በእናንተ ላይ ጾም ግዴታ ተደርጎ ተደነገገባችሁ ይላል ኩቲባ ማለት ፉሪባ ማለት ነው ፉሪባ አለይኩም ሲያም ጾም በእናንተ ላይ ግዴታ ሆኖ ተደነገገባችሁ አማኝ ነኝ ካል እንግዲህ ጌታ የሚያዝህን ነገር ለማድረግ ዝግጁ ነኝ ማለት ነው በመሆኑም ከትዛዛቶቹ አንዱ ጾም ነውና ጾም በእናንተ ላይ ግዴታ ሆኖ መደንገጉን ወቁና ከዛሬ ጀምራችሁ እሱንም በስራ ላይ ለማዋል ተዘጋጁ ይላል ከማ ኩቲባ አለልዲነ ሚን ቀብሊኩም ከእናንተ በስተፊት በነበሩት ህዝቦች ላይ ግዴታ ሆኖ እንደተደነገገ አይነት ይላል እንግዲህ አርካን ኢስላም የሚባሉት ነጥቦች በእኛ ዲን ብቻ ሳይሆን አላህ በላካቸው ነብያትና ባወረዳቸው ኩቱቦች ሁሉ በቋሚነት የታዘዙ ነገሮች ናቸው ጾምም በቀደምት ነብያት የታዘዙ ግዴታዎች ከሆኑት አንዱ ነበረ ማለት ነው ስለዚህ ጾም በእናንተ ላይ ግዴታ ተደርጓል በእናንተ የተጀመረም ሳይሆን ከእናንተ በፊት በነበሩት ህዝቦች በነሷራዎችም በይሁዶችም ከዛም በፊት ባሉ ታላላቅ ነብያት ባመጣቸው ሃይማኖቶች ሁሉ ጾም ተደጋጋሚ ግዴታ እየሆነ ነው የመጣው አሁንም ታዲያ እናንተ ኸይረ ኡማ እንደመሆናችሁ ከሌላው መብለጥ እንጂ ማነስ ስለሌለባችሁ ጾምም ምናልባት ቢከብዳችሁም ከሌሎቹ የመጣ የወሲወርድ ሲዋረድ የመጣ ነገር ስለሆነ እናንተም በተራችሁ ይህን ግዴታ መወጣት አለባችሁ ይላል ለምንድን ነው ለአለኩም ተተቁን ይህን የጾም ግዴታ በምትወጡ ጊዜ ከመጥፎ ሁሉ ትጠበቃላችሁና ትድናላችሁ ለጥቅማችሁ ነው ማለት ነው እና እንግዲህ በዚህ አባባል አላህ Subhanahu Wa Ta'ala የረመዳን ጾም ግዴታ መሆኑን የደነገገበት አያት ነው ይሄ ማለት ነው ጾም የተለየ ቦታ ያለው ኢባዳ ነው አሶሙሊ ወአና አጅቢ እንዳለው በሐዲስ አልቁር ጾም የኔ የግሌ ነው በመሆኑም እኔ ለሱ የሚገባውን ወረታ እከፍላለሁኝ ጾመኞች ለኔ ብለው ተርበው ተጠምተው ተቸግረው ተጎሳቁለው ይህን ግዴታ ከተወጡ የነሱም እንዳ በአንድ አስር ወይም በአንድ መቶ ምናምን በሚባለው በሌላ ኢባዳ እንደሚነገረው ሳይሆን እኔ ነኝ የሱን ወረታ የማቀው እና እንዳው ዝም ነው የሱ ተመኑ አይታወቅም ይላል ማለት ነው ለምን ጾም ሰዎችን ከፍላጎታቸው ጋራ የሚያላትም ነገር ነው ማለት ነው ሰው ራሱን ወዳር ነው እንደሚታወቀው በየጊዜው መብላት መጠጣት መደሰት ይፈልጋል ይህን ነገር ደግሞ ዲሃ ምናልባት ባለመኖሩ ለምዶት ይሆናል ራቡን ሀብታምና ባለጸጋዎች ግን በየደቂቃው አፋቸው ያባራ የተለያዩ ነገሮችን ያመሰኳሉ ያን ነገር በአንድ ጊዜ አቁምና ድርቅ ብለዋል መባልበት ጊዜ ፈታኝ የሆነ ነገር ነው በመሆኑም ይሄ ነገር የጌታዬ ትእዛዝ እስከሆነ ድረስ ይሁን ግደለም ብሎ ራሱን አሸንፎ ሰይጣንን ተቋቁሞ ለኔ ሲጠራመት ከዋለ ይህ አይነቱ ምንዳው ይሄን ያህል ነው አይባልም እኔ ነኝ የማቀው ይላል ማለት ነው የምን ግዴታ አላህ Subhanahu Wa Ta'ala ደግሞ በቀደምት ህዝቦችም እንደጣለው በቀደምት ነብያትም እንዳዘዘና እነሱም በጊዜው እንደተወጡት ይገልጻል ይሄ ለማደፋፈር ማለት ነው እንግዲህ ሰው ብዙ ጊዜ ተወዳዳሪ በሚሆንበት ጊዜ የሚከብደውን እንኳን ስራ ቢሆን በነሻት በቀላሉ ይወጣዋል ማለት ነው ተወዳዳሪ ከሌለ ግን በላው ላይ የጣለበት ነገር እየከበደው ነው የሚሄደው ስለዚህ እንዳትፈለፉ ከናንተ በፊት የነበሩትም ይህንን ግዴታ ተወስተውታልና እናንተም ደግሞ በዚህ መሳተፍ አለባችሁ ሲል ያግባባል ወሰለላሁ ወሰለም وسلم ነብዩ النبي وعلى اله كتاهم በሚከተለው ሳይ ዝግባ የሚባል አይደለም 30 ቀን ማለት ነው ስለዚህ አመት ሙሉ የበላ እየጠጣ እየገዘዘ እየቀለብከ ከረሜ ለኔ ስትል አንድ ሰሞን ኢጃዛ አድርግ ሆዲም አረፍ ይበል ትንሽ አንጀታ አይጨነቅ ከምትባልበት ጊዜ የሚከብድበት ምክንያት አይኖርም የተወሰኑ ቀናቶች እኮ ነው የጠየቁት ይላል ማን ይሄም አላህ ለህዝቦች ራራየው ምን ያህል እንደሆነ ትዛዝ ደረቅ ትዛዝ አይደለም የሚሰጥ ማን ነው አዝጃለሁ አዝጃለሁ ወደርቅም ጠላህም አይደለም የሚል እያባበለህ ነው ማን ነው እኮ በጣም ጥቂት ናት ደሞ ለአንተ ጥቅም ተብሎ ነው ደግሞ ሌሎች ህዝቦች ያደረጉት የቆየ ነው ምናምን ሲል አግባቢያው እንግዲህ ፍቃደኝነት እንድታሳይ ብሎ በግድ የሚጫን ትዛዝና ምክንያታዊ የሆነ ጥቅምና ጉዳቱን አመዛዞ የሚሰጥ ትዳር የተለያዩ ናቸው ማለት ነው እንግዲህ ራሱ ለሰው ልጆች ትምህርት ነው ካለ ሰይጣናት እንኳን ስልጣን ቢኖራቸው በጠበንጃ አፈሙ ዝም ብለው ይሄንን አውጀናል የመንግስት አዋጅ ነው ስራ ማለት የለበትም ረበል ዓለሚን እንኳን እያባበለና እያግባባ እያሳመነ ነው ግዴታዎችን የሚጥለው እንጂ ዝም ብለ ስራ አይልም ማለት ነው ስለዚህ ሰዎች እንግዲህ ከዚህ የስርዓት በራቁ ቁጥር ነው ችግር እየተፈጠረ የሚመጣው ጉልበት አለ ብለህ በአንድ አጋጣሚ ስልጣን ያዝክ እንደሆነ ዝም ብለ ሰውን መጨፍጨፍ ወደድክም ጠላህም ይሄን ማድረግ አለብህ ማለት የትም አያደርስህም ለገና አደጋ ላይ ነው የምትወድቀውና አቅምህ ነው አካሃዱን ስርዓቱን ጠብቀ ሰዎችን በኃይልና በጉልበት ሳይሆን በማሳመን ነው መግዛት የሚቻለው ማለት ነው በማሳመን ከሆነ ማንኛውም ነገር ተባባሪ ይሆናል እውነት ነው ምክንያቱም በዚህማ ከሆነ እንስማማበታለን ተውላችንን ጠቃሚ ነው ካለ ህዝብ ራሱ በፍላጎቱ የሚሰራው ስራ ውጤታማ ይሆናል ማለት ነው እና فمن كان منكم مريضا ከዛም ሌላ መጨመሪያ ማግባቢያ ደግሞ ጨመረ ሆነ ማለት ነው ሱብሃንአላህ ከናንተ መካከል ደግሞ ያው ጤናማ የሆኑ ሰዎች ኖርማል ናቸውና በቀላሉ ያው በነገርኳችሁ መረጃ መሰረት ጾም ጠቃሚ መሆኑን በቀላሉ እንደምትረዱት ነው ግን አሁንም እንደገና ጥያቄ ሊያነሱ የሚችሉ ሌላ ክፍሎች አሉ ለምሳሌ ተናንተ መካከል ሁማን የሆኑት አው አላ ሰፈር ወይም ደግሞ በረጅም አድካሚ ጉዞ ላይ የተጠመዱ የሆኑ ሰዎች ጥቂት ቀንም ቢሆን በጉዞ ላይ እያለሁኝ እንደገና በበረሃማ ቦታ እንደፈለኩኝ ማስተሪያ ማላገኝበት ቦታ እንደገና ታምሜ ህክምና የሚያስፈልገኝ በየጊዜው እንዴት እንደገና መጾም አለብኝ ብሎ ሊከራከርና ጥያቄ ሊያነሳ ይችላል ህሙማንና መንገደኛ የሆኑት ደግሞ ልዩ ሁኔታ ስላላቸው ለነሱ ደግሞ ማሻሻያ ሰጣለሁ ይላል ማለት ነው ለነሱ ፈይደቱ ምን አያም ይሁን ፈለሁም ፊጥሩ ያያም ረመዳን በሽታ የተጠመዱና ወይም በጉዞ ላይ ያሉ ሰዎች በዛ ላይ ያሉ መጾሙ የሚከብዳቸው ከሆነ ችግር የለም ተፈቅዶላቸዋል ይላል ባይሆን ግን ውዝፉን በሌላ ቀን መተካት ይኖርባቸዋል በበሉት ቀናት መጠን እንደገና በሽተኛው ሲዲን ወይም ደግሞ ጉዘኛው ቤቱ ሲደርስ ረፍቶ በኋላ ያንን ያመለጡትን ቀናቶች መተኪያ እስከሰጠ ድረስ ለነዚህ ደግሞ ግድ ረመዷን ወር ነውና መጾም አለበት ብዬ አላስገድዳቸውም በረመዷን በልተው ጠጥተው በሌላ ጊዜ ዳው እንዲከፍሉ ይችላሉ ሲል ለነዚህ ደግሞ ለልዩ ቡድኖች አሁንም ማሻሻያ ሰጠ ማለት ነው ከዚያ በኋላ አሁንም ደግሞ ሌሎች ቡድኖች አሉ وعلى الذين يطيقونه فدية طعام مسكين ይህንን ጾም ደግሞ ለመጾም ይፈልጉ የሚችሉ ሁነው ሲያበቃ ግን በመጠኑም ቢሆን የሚከብዳቸው ከሆነ ለነሱም እንደዚሁ ፍቃድ ይሰጣለሁ እስከሚለማመዱ ድረስ ይላል እና ይሄ ምንድነው መተቻው ፊዲየቱን ጧአሙ ምስኪን ለእያንዳንዱ ቀን አንድ ምስኪን የሚያበላው ፊዲያ ከከፈለ ያንን እየከፈለ መብላት ይችላል ይላል ያውል الاسلام ላይ ይሄ ህጉ ሲታወጅ የነበሩ ሰዎች በተለይ አረቦቹ ሃይማኖት ስለሌላቸው ጾም እንዳል ነገር አያውቁም ለመጀመሪያ ጊዜ ያኔ ነው የመጣው ማለት ነው አሁን ኪታብ ይሁዲ ነስራኒ አያውቃል ተጥንት ጀምሮ አሁንም ጾም አላቸው ቢዛባም ምንም ቢል በመሰረቱ ጾም አለ እነዚህ ግን ሙሽሪኩል አረብ ነበሩ አረቦቹ በሙሉ ሙጣወታውያን ናቸው ሶላት አያውቁ ጾም አያውቁም ዘካታ አያውቁም ግን ዱብዳ ነው ማንኛውም ነገር ሲታዘዙ ያላወቁት ነገር ስለሚሆንባቸው ማለት ነው በተለይ ጾም ይሄ በሚመጣበት ጊዜ ባለጸጋዎች በተለይ ያው በየጊዜው መብላት መጠጣት የለመዱ ሰዎች መጾም አለብህ በሚባል ጊዜ በቀጥታ ከበዳቸው ብዙዎቹ ማለት ነው ያኔ ለመንገደኞች ለህመምተኞች ፍቃድ ሰጥታለው ቀዳውን ያወጣሉ የሚል ማሻሻያ ሰጠ ከዛ ደግሞ እቤቱ ይያለ መንገደኛም ሳይሆን ሳይታመምም በተለምዶ ራብ የማይችል ሰው አለ የጥንጦ ሰው ማለት ነው እሱም ደግሞ እኔ አልችልም የፈለገው ማሻሻያ ቢደረግ በቂ አይደለም ካለ ለሱ ደግሞ ሌላ ማሻሻያ ይሰጠዋል ይላል አላህ Subhanahu Wa Ta'ala ምን ይላል ይዲቁነው የሚችሉት በመሰረቱ ልጾም ቢል አያቅተውም ማለት ነው ግን ልማዱ ስለሌለው ይከብደዋል እንደዚህ ከሆነ ፊዲያቱን ፊዲያ መስበል ይችላል ለእያንዳንዱ ጾም ክፍያ የተመደበውን ክፍያ የሚሸፍን ከሆነ ያን እየሰጠ መብላት ይችላል ይላል እሱ ምንድነው ጧሙ ምስኪን ለአንድ ቀን አንድ ምስኪን የሚያጠግ ምግብ ተሰጠ መብላት ይችላል ብሎ ፈቀደለት ማለት ነው ግን ለተወሰነች ጊዜ ነው ትንሽ ቆይታ ትሰረዛለች ፈማን ተቀዋ ኸይራ ግን ለአንድ ቀን አንድ ምስኪን ማብላት ይተካልሃል ስል ከዛ በላይ አትሄድ ማለት አይደለም ቢያንስ ለማለት ነው ቢያንስ ለአንድ ቀን አንድ ምስኪን ካበላ ይበቃል ባለጸጋ ሆነ ረመጾሙ ከቀረልኝ ሁለት ሶስት ማበላለሁኝ ታልክ ደግሞ ያን ብታደርገው በጣም ደስ ይላል እሱን ጨምርበት ችግር የለም ነው የሚለው ፈመን ተጠዋ ኸይረን ዳ መልካምን ነገር ጨምሮ የሰራ ሰው በገዛ ፈቃዱ እኔ አንድ ምስኪን ካበላ መብላት ይችላለሁ ስል ሁለትም ሶስትም ይችላለሁ ይታልክ ያ ኸይር ጨመርክ ማለት ነው ላንተ የተሻለ ነው ይሄ ይላል ሰው ኸይሩን መጨማመሩ ለሱ የበለጠና የተሻለ ነው ካለ በኋላ ወአንተ ሱሙ ኸይሩን ለኩም ግን ለማለማመድና ለማደፋፈር ነው እንጂ ይሄን ያልኩት ይቺ ብዙ የምትዘልቅ ነገር አይደለችም ታሁኑ ይልቁንስ ጥቃቸውን ተበቃርጋችሁ ብትጾሙ ይሻላል ይላል ማለት ነው እና መጾሙ የአማራጭ እንግዲህ ለአውለውያ ይያለሱ ነው ግን አንዳንድ ሰው የማያውቀውን ነገር በአንድ ጊዜ ማጋፈጡ ስለሚከብድ ለማደፋፈርና ለማለማመድ ያህል ይሄን መጠቀም ትችላላችሁ መጾሙ የሚበልጥ ከመሆኑ ጋር ይላል ኢን ኩንቱም ታለሙን የሚጠቅማችሁን በላጩን የምታውቁ ከሆናችሁ አንድ ጊዜ ከጌታ የመጣውን ነገር ጠንከር ብላችሁ ብትጋፈጡት የተሻለ ነው አይ ያለመንደርደሪያማ ዝም ብለን አንችልም የምትሉ ከሆነ ደግሞ ለተወሰነ ጊዜ በዚህ መጠቀም ትችላላችሁ ይላል ማለት ነው ይህ አንደኛ ነው በሌላ በኩል ወአለዲነ ዩጢቁነሁ የሚለው ደግሞ በሌላ በኩል የተለያዩ ችግሮች ላላቸው አሁንም በዘላቂነት ያገለግላል ተብሎ ተፈስሯል ማለት ነው ለምሳሌ እድሜያቸው የገፋ አዛውንቶች ሽማግሌዎች አሮጊቶች እንደገና ነፍሰ ጡር የሆኑ ሴቶች የእመጫቶች ያው የሚያጠቡ ከሆነ ሰውነታቸው ይጎዳል ማለት ነው ለነዛ አሁንም ይሰራል አልተሻረም ማለት ነው እንግዲህ አንድ ሰው በጣም ያረጃ ፈጀ ሰው እንደዛ ልጅ ነው ወዳ ወዳው መብላት ይፈልጋል ማለት ነው እንደገና ደግሞ የተለያዩ ምግብ የሚያስፈልጋቸው በሽታዎች የሚይዛቸው ሰዎች አሉ የዛ አይነት ባህሪ ላለባቸው ሰዎች አሁንም ቢሆን ለእያንዳንዱ ቀን መጾም የማይችሉ ከሆነ ለእያንዳንዱ ቀን አንድ ምስኪን እየመገቡ ወይም አቅም ካላቸው ከዛም በላይ እየጨመሩበት በፍቃዳቸው ቢቀጥሉ ያስከዳቸዋል ማለት ነው ግን ጤናማ ሆኖ ልዩ ችግር ሳይኖርበት በስንፍና ብቻ እቀጥላለሁ የሚለው አይሰራም ተሽሯል ማለት ነው ወደፊት በሚመጣው አያቱ ቀጥታ ያረጋግጣልና ማለት ነው ፈመን ተጠዋ ኸይረን فهو خير له ፊዲያውን በመስጠቱ ረገድ እኔ መደብኩትን ብቻ ሳይሆን እኔም ጨምሬ እሰጣለሁ የሚል ካለ ያን ማድረጉ ለሱ የተሻለ ነው ወአንተ ሱሙ خير لكم ለማንኛውም ግን መጾማችሁ የበለጠና የተመረጠ ነው እንኩንቱም ተዓለሙን የምታውቁ ከሆናችሁ የተመረጠውን ነው ማስቀደም ያለባችሁ ይላል ከዚያ በኋላ ጾም የሚጾምበት ጊዜው የሚል ጥያቄ እንደሚነሳ ስላወቀ ጊዜውንም ሊመድብ ነው ማለት ነው ልክ እንደ ሶላት ጊዜውን ራሱ ነው የመደበለት ነው ሶላት ካነታሉን ኪታብ መውቁታ እንዳለው ጾምንም በዘፈቀር ዝም ብላ አንተ ደስ ባለህና በመረጥከው ወር አይደለም የሚለው ራሱ የመረጠውን ወር ያስቀምጣል ማለት ነው እሱ ምንድነው ሻሩ ረመዳን الذي አለ አስያሙ الذي فرضت عليكم ተቅዷ في شهر رمضان እንደማለት ነው ያ ግዴታ ተደርጎ የተደነገገባችሁ ጾም በየትኛው ክፍለ ጊዜ ነው የሚፈጸመው ካላችሁ የረመዳን ወር ነው ለዚህ የተመደበውና የተመረጠው ይላል የረመዳን ወር ለዚህ ዲል የተመረጠበትንም ምክንያት ይጠቁማል ማለት ነው ሸሩ ረመዳን እንግዲህ ከ12 ወራቶች ዘጠነኛው ወር ነው ዘጠነኛው ወር ለዚህ መርጠነዋል ይላል አላህ Subhanahu Wa Ta'ala ከማንኛውም ፍጥረታቱ መካከል የፈለገውን ይበልጥ ያበልጣል የፈለገውን ይመርጣል እና አላህ ይخلቁ ويختار ማይሻ ስለዚህ ለጾም የተመደበው የረመዳን ወር ነው እንጂ ማንም ሰው ደስ ያለውን ማንኛውንም ጊዜ ጻንስቶ ሊጾም አይችልም ማለት ነው የረመዳን ወር الذي انزل فيه القرآن ቁርአን በሱ ውስጥ የተወረደበት የሆነ ወር ነው ይላል እና ረመዷንን ከሌሎች ወራቶች በምን ተመረጠ ታልክ ህክማውን ልጠቁምህ ይችላለሁ ማለቱ ነው ረመዷን ይሄ ብቻ አይደለም ማዕረጉ የተለያዩ ደረጃዎች አሉት ከነዛ ደረጃዎችና ከማዕረጎቹ ቁርአን የተወረደበት መሆኑ አንዱ ነው ይላል ቁርአን እንግዲህ በረመዷን ወር ነው መወረድ የጀመረው ለነብዩ አለይሂ ሰላቱ ወሰለም ይሄ ሸረፍ አለውና እንደገና የጾሙም ጊዜ እሱ ይሁን ተብሎ ተደርቦለታል ይላል ማለት ነው ቁርአን በረመዷን ተወረደ የሚለው ሁለት አይነት ያባባል ይኖራል አንደኛ ጥቅሉ ቁርአን ራሱ ተለውሃል ማህፉዝ ኮዱ ተቀርቶ በይተል እዛ የሚባል ቦታ ላይ ጥቅሉ መስቶ የተቀመጠበት ከዛ በኋላ እየተቆራረጠ ለ13 አመታት ነው ወርዶ ያለቀው ማለት ነው የመጀመሪያው ኢቅራ ቢስሚ ረቢከ الذي خلق የሚለው ነብዩ ኒቃሩ ሒራ እያሉ የመጀመሪያ ምዕራፍ የመጣላቸው በረመዳን ወር ነው እና በ24 በረመዳን 24 ላይ ማለት ነው ሌላው ቁርአን ግን ተለውሐል መህፉዝ መጥቶ ሰማኡ ዱንያ ላይ ተቀምጧል እንደ ሰፈራ በረራ የሚባሉ መላእክቶች እንደ ለጅና ሆነው በእነሱ ኃላፊነት እዛ ቦታ የደረሰበት ጊዜ ነው ማለት ነው ወደ ምድር ከመድረሱ አኳያ የመጀመሪያው ክፍል የመጣበት አጠቃላይ ደግሞ ተለዋሃል መፉስ ተቀርቶ ወደዚህኛው ወደ ታችኛው ሰማይ የወረደበት እለት ነው ከዚህ አኳያ ረመዷን ይሄ ወር ላይ እንዲሆን ተመድቧል ይላል እና በኩቱበ ሙቀደሳ በሙሉ የወረዱት በረመዳን ነው ይላሉ ኢብኑ አባስ ረመዷን ሁሉም ታላላቅ ኪታቦች በረመዷን ወር ነው የወረዱት የቁርአን ብቻ ሳይሆን ለተውራት የወረደ እሱ ሶሆፉ ኢብራሂም የወረደው ረመዳን አንድ ነው ረመዳን ልክ ሲፊት መጀመሪያው ቀን ላይ ሱሑፉ ኢብራሂም ወረደላቸው ማለት ነው እንደገና ተውራቱ ሙሳ የወረደው ረመዳን ስድስት ላይ ነው እንደገና እንጂሉ ኢሳ የወረደው ረመዳን 13 ላይ ነው ቁርአን አልአዚም የወረደው ደግሞ ረመዳን 24 ላይ ነው ሁሉም ረመዳን ውስጥ ናቸው ማለት ነው ይሄ እንግዲህ አላህ የፈለገውና የመረጠው ነው ማለት ነው እና እንዚለ ፊል ቁርአን ቁርአን የተወረደበት የሆነው ልዩ ወር ነው ይላል ቁርአን እንግዲህ መንሃጀል እስላም ነው የዲናችሁ መመሪያ የሆነው ትልቁ መርጃችሁ የመጣው በዚሁ ወር ነው እንድትጾሙትም የተፈለገው እርሱ ነው ይላል ሁደን ሊናስ ቁርአን ለሰው ልጆች ሁሉ መመሪያ ሂዳያ ንበላላ ከስተት ወደ ትክክለኝነት የሚመልሳችሁና የሚመራችሁ የሆነው ኪታባችሁ የተወረደበት የሆነ ወር ነው ይላል ወበይናት من الهدى وحججا من الهدى እንደማለት ነው እንደገና ደግሞ ለእያንዳንዱ ለሚነሱ ጥያቄዎች ሁሉ ወሳኝና ግልጽ የሆኑ መረጃዎችን ያዘለ የሆነው ኪታባችሁ የወረደው በዚህ ወር ነውና ጾሙም በሱ እንዲሆን ተመድቧል ይላል ወልፉርቃን ና ወል والكتاب الذي يفرق بين الحق والباطل والايمان والكفر በኮሮና በኢማን በኸይርና በሸር በመጥፎና በበጎ የሚያበጥርና የሚለያየው ኪታባቸው በዙ ወር ነውና የተወረደላችሁ ጾሙን በሱ እንዲታረጉ ታዘዛችሁ በመሆኑም ፈመን ሚንኩም ወሻር ከዛሬ ጀምሮ ይህንን ልዩ የተከበረ ወር በህይወት በጤንነት እያለ ያገኘው ሰው ያው ሞት ያልቀደመው ሰው ማለት ነው በሰላም ለመጾም ዝግጁ ሆነ ወሩ ከመጣለ ፋል ያሱመህ እና ያለ ምንም ለማንገራገር መጾም ይኖርበታል አለ ስለዚህ ወአለዲነ ይጥቁነሁ የሚለው ፍቃድ የተሰጣቸው በዚህ እንደገና ተቀማ ማለት ነው ነዛ ለልምምድ የተወሰነ ጊዜ ተፈቅዶላቸው ነበረ ካሁን በኋላ ግን በህይወት በጤንነቱ እቤቱ ጉዞኛ ሳይሆን ረመዷን የመጣበት ሰው ወለቱሙ በቀጥታ መጾም አለበት እንጂ የተለያየ ምክንያት እየደረደረ መወሳለት አይኖርበትም ሲል ግዴታውን አጠነከረ ማለት ነው ከዛ በኋላ ወመን ካነ መሪዶን የሚለውንም ጭምር ይሄ አያት እንዲያፈርሰው ማስጠንቀቂያ ያደረገ እንደገና ማለት ነው እና የተው على الذين يطيقونه ከሚለው ወዲህ ያሉትን ነው መቆም አለባቸው አትዝለፍለፉ ያላቸው ምክንያቱም ችግራቸው ቀላል ስለሆነ ማለት ነው ግን መሪዶችና ሙካፊሮች ከሆኑሳ ወመለ ሸሂደ ፈለሱሙ ካለ ሙሳፊርም ቢሆን በሽተኛም ቢሆን በግዱ መጾም አለበት እንዳይመስላችሁ አሁንም ሙሳፊሮችንና መሪዶችን አይመለከታቸውም ይላል ومن كان مريضا በዚህ በረመዷን ወር በሽተኛ ሆኖ ከተገኘ ግን على سفر ወይም ደግሞ በአድካሚ ረጅም ጉዞ ላይ ተጠምዶ የተገኘ ከሆነ ቀደም ሲል እንዳልኩት በህደቱ ምን አያሚን ኦፈር አሁንም በረመዷን በልቶ በሌላ ጊዜ ጤንነቱ ሲሟላና ጉዞ ሲቋረጥ ጉዝፉን መክፈል ይኖርበታል እንጂ እሱን አሁን አላስገድደውም ይላል ማለት ነው ይሪዱ الله بكم اليسر አላህ Subhanahu Wa Ta'ala በእናንተ ማንኛውንም ነገር ከአቅማችሁ ጋር በተጣጣመ መልኩ ሊያቀልል ነው የሚፈልገው እንጂ ብትወድ በውድ ብትላ በግድ መሸከም አለብህ አይልም አላህ አቅምህን ገምግሞ የምትችለውን ነገር ብቻ ነው የሚያዝህ ማለት ነው ስለዚህ ያላቅማቸው አልጭንባቸውም የታመመ ሰው በየጊዜው የህክምና እንክብካቤ ያስፈልጋል የተለያዩ መድኃኒቶች በየሰዓቱ በየሁለት ሰዓቱ በየሶስት ሰዓቱ ይታዘዝልሃል ያ ነገር ግን ቀኑን ሙሉ ታቁም ተተባለ በሽተኛው መታከም አልቻለም ማለት ነው ያ እንዳይሆን እሱ ይፈቀድለታል መንገደኛም እንደዛው ነው እንግዲህ በበረሃ ሲጓዝ ይደክመዋል ይርበዋል ይጠመዋል በረሃ ወድቆ ሊቀር ይችላል ማለት ነው በራም ምክንያት ያ እንዳይሆን አንተ ስንቅህን እየበላ ተጓዝ ምንም ችግር የለም እዳውን ኋላ ትከፍላለህ ብሎ ፍቃዱን አሁን ማጠነከረ ማለት ነው ወመን ካነ መሪዶን አላ ሰፈር በበሽታና የተጠመደና እንዲሁም በረጅም ጉዞ ላይ ያለ ሰው ፈእደቱ ፈለው ሲጥሩ ማለት ነው ማፍጠር ይችላል ፈእደቱ ምን አያምን ኦኸር ማፍጠር ይችላል ማለት ግን ሙሉ በሙሉ ጾሙ ተሰርዞልሃል ማለት እንዳይመስልህ ደግሞ እዳለብህ ጊዜውን ጠብቀ እዳውን ውዝፉን ትከፍላለህ ውዝፉን እንዳትረሳ እንጂ ለጊዜው ማፍጠር ትችላለህ ይለዋል ማለት ነው يريد الله بكم اليسر በዚህም ድንጋጌ አላህ Subhanahu Wa Ta'ala በእናንተ ላይ ማንኛውንም ነገር ቀለል አድርጎ ማቅረብን ነው የሚሻው እንጂ ሊያከብድባችሁ ወላ ይሪዱ بكم العسر ሊያስጨንቃችሁና ሊያስቸግራችሁ አይሻም ወሊትክሚሉ ለይደተ ታዲያ በእኛ ላይ ማክበድ የማትፈልግና ማስጨነቅ የማትሻ ከሆንክ ቀዷዋን ስትምር ለምን አሰርዛቱም ትሉ ይሆናል አለ ሰውልጃቸውን ትንሽ ብትገኝ መከራከር ይህን እንደምትሉ ከሆናችሁ ደግሞ ወሊቱክሚሉ ልዒዳ ቁጥሩን እንድትሞሉ ደግሞ ይፈለጋል ኋላ ቀር እንዳትሆኑ የቆመ ሰው እኮ አጅሩ ምን ያህል ነው ሙሊ ተብሏል አይደለም እንዴ ምንም አዙር ብትሆን ጾም ታልጾም ወንጀል እንኳን ባይኖርብህ አጅር ቆጣጣለህ ያስተብር ቁጥር የሌለውን ምን ልታጣ ነው ያን ደግሞ እንድታጣብኝ አልፈልግምና እዳውን ከፍለህ ውጤቱንም እንድትካፈል ስለምፈልግ ነው ይላል አሁን ምክንያቱም ግልጽ አደረገ ማለት ነው ስለዚህ ቀዶው ከቀረለት አንድ ሰው ያልሰራ ሰው ደግሞ አይቀበልም ነው ስለዚህ ወንጀል የለብህም ቀዶም የለብህም ከተባለ ባዶ ዜሮ ወጣ ማለት ነው ተቆምክ ግን ቀዶውንም ቢሆን ጾመኞቹ ጾመው የሚያገኙትን ዋጋ አግኝተሃል እንደገና ሩሳውንም ተጠቅመሃል በዚህ ኖርማል በሆነ መልኩ ነው ያዘዝኩት እናንተ ግን ብዙ ጊዜ ግዚያዊና እለታዊ ጥቅም ብቻ ነው የምታዩት በዘለቄታው ምን ጉዳት ምን ጥቅም ያመጣል የሚለውን ስለማታውቁ ቀዷዋን ስለምን አላነሳትም እንዳትሉ ለዚህ ነው የቀዷ ያዘዝኳቸው ይላል ወሊተከብሩላህ አላማ ሀዳኩም አላህ ደግሞ Subhanahu Wa Ta'ala በመራጩ ሃይማኖት ጸጋ የዋለላችሁን ሁለታ ተገንዝባችሁ እንድታከብሩት ነው ይላል እንግዲህ ዲናችሁ ከእናንተ ህይወት ጋር በተጣጣመ መልኩ ሲከብዳችሁ እያቀለለ ስትችሉ እየጨመረ ሁልጊዜ ከእናንተ ጋር ሙናስብ የሆነ ዲን የሰጠን ጌታ ምን አይነት ሁለታ ነው ያለልን ብላችሁ ጌታችሁ እንድታወድሱ ተፈልጎ ነው ይላል ማለት ነው ወላ ወላአለኩም ተሽኩሩን ማባተከላይ በዲንም በዱንያም የዋልኩላችሁን ሁለታ ተገንዝባችሁ ጌታችሁን ታመሰግኑ ዘንድ ነው ይሄን መሰለ መመሪያ ወረርኩላችሁ ይላል ስለዚህ ኢባዳዎች ብዙ ጊዜ በሚጠናቀቁ ጊዜ ጌታን ማመስገን ያስፈልጋል ምክንያቱም ተውፊቅ ምን አላህ ነው ሶላትን በወቅቱ በአግባቡ ሰግደህ በምታጠናቀቅ ጊዜ ለአዝካር ሶላት ታረጋለህ አላሁ አክበር ሱብሃንአላህ ወልሐምዱሊላህ የሚለውን ቃለት ይህን ያለው ፈቃቸው ስንት እድለቢሶች አሉ እኔ ግን ጌታዬ ያዘዘኝን በአግባቡ ተወጥቼ ይሄው ለዚህ በቅቻለሁ ብሎ ጌታውን ያመሰግናል ጾምም በሚያበቃ ጊዜ ኢደል ፍጥር ላይ ተክቢራ አድርግ የሚለው ውዳሴ ነው ለዚህ እድል በቃ ጌታ ምስጋና ይገባ ማለት ነው እንዲሁም ደግሞ በሐጅ ጊዜ በኢደል አባሃ ተክቢራን ታበዛለህ ለምን ይሄን እድል ለሌሎቹ ያላገራህላቸውን ነው ፈቀህኛል ተመስገን ማለትን ያመለክታል ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala የተለያዩ ኡማተል ኢባዳ የኢባዳ አንኳር ጉዳዮች የሚባሉትን ነገሮች ያው በዚህ ሱራ ላይ አብዛኛዎቹን ያጠቃልላቸዋል መግቢያው ላይ ስለ ሶላት ስለ ነፈካ ያው ስለ ዘካትም አንስቶ ነበር አሁን ደግሞ ጾምን አስከተለ ከዚህ ትንሽ ቆይቶ ደግሞ ስለ ሐጅ ያነሳል ማለት ነው እና እነዚህን እንግዲህ ግዴታዎች በአግባቡ ደረጃ በደረጃ በሚችለው አቅሙ የተወጣ ሰው ሙስሊም መሆኑ ይረጋገጥለታል ሙስሊም ከሆነ ደግሞ ከጌታው የሚያገኘውን ወረታ ያገኛል ማለት ነው ይህ ሳያደርግ ግን ሙስሊም ነኝ ብሎ በስም ብቻ መጓዝ የትም አያደርስም ነው هذا وصلى الله وسلم على النبي رسولنا እና አሁንም ያው ስለ ረመዳን ጉዳይ አንስቶ በማለማመድና በማግባባት ላይ ነው ያለው ከሱ ጋር ተዛምዶ ያላቸውንም ነገሮች እንደዛው ይቀጥላል አህካሞችንም ያስከትላል እና ወኢዛ ሰአለከ ዒባዲ ይላል እዚህ ባሮች ከጠየቁ ይላል አኒ ስለኔ ባሮች ምናልባት ሰሞኑን አንድ ጥያቄ ሊያቀርቡልህ እንደሚችሉ አውቃለሁኝና ያ ጥያቄ ሲመጣልህ መልሱን አስቀድሜ ልንገርህ ይላቸዋል ነብዩ አለይሂ ሰላም እና ፈኢኒ ቀሪብ ስለኔ ቅርብነትና ሩቅነት የሚመለከት ጥያቄ ሊያቀርቡልህ ይችላሉ ጥያቄ በሚመጣ ጊዜ መልሱ እኔ ቅርብ መሆን ንገራቸው ይላል ኡጂቡ ዳወተ ዳዒ ቅርብ ከመሆኔም የተነሳ የተጣሪዎችን ጥሪ ቀበላለሁኝ እና አስተናግዳለሁ ይበላቸው ኢዛ ዳአኒ በሚጠራይ ጊዜ ማንም ሰው ለዲንም ለዱንያም ለግልም ሆነ ለወል ጉዳይ ያ ረብ ታለይ በትክክል የሚለውን ቃል እሰማዋለሁኝ ምላሹንም እሰጣለሁኝ ይላል ማለት ነው ከመሆኑም ይህንን ምላሽ እንዳገኙ ከፈለጉ ፈለስተጅቡሊ እነሱም ይህንን ጥሪ መቀበል ይኖርባቸዋል እና እንኩን ያዝኩሩን ያዝኩርኩም ወሽኩሩ ሊላ ተክፍሩን እንዳለው ብዙ ጊዜ ሰዎች ሲቸግራቸው በተለያየ ምክንያት ጌታቸውን ይለምናሉ ይጸልያሉ ይማጠናሉ በተለይ ጠበቅ ያለ ከባድ ነገር ሲመጣባቸው ይንጫጫሉ ማለት ነው ያነ በችግር ጊዜ ብቻ አይደለም እኔን ማስታወስ ያለባችሁ መጀመሪያ እኔ አቤቱታችሁን እንዲቀበላችሁና ጉዳያችሁን እንዲፈጽምላችሁ ከፈለጋችሁ ቀደም ብላችሁ እኔ ጋር መተዋወቅ አለባችሁ ባላቸው ይላል እና እኔ ማዛችሁን ነገር በመታዘዝ የምከለክላችሁን ነገር በመከልከል ለኔ ታማኝና አገልጋዮች መሆናችሁን አትርሱ በዛ መስመር ከመጣችሁ እኔም ቀጥታ የምትጠይቁትን ነገር ምላሽ እሰጣለሁኝ እና አንዳንድ ጊዜ ጉዳያችሁ ተቀባይነት የማያገኘውና መልስ የምታጡት እናንተ መጀመሪያ ለዛ ነገር ዝግጁ ስለማትሆኑ ነው ማለት ነው አሁን ችግር ሲያስጠንቅ ማን የመድረሻ ስታጣ ነው ያረብ የምትለው እስከዛሬ ረስተህ ነበር እና ያን ጊዜ ግን እየሰማው እንዳልሰማውኝ ግደለም ትንሽ ደርሱ ሰልዬ ተዋለ ማለት ነው ያ ወዳጀ ተሆነ ግን ያ ወዳጀ ወትሮውንም አቀዋለሁ እንተዋወቃለን ያረብ ካለ ወዳው ምላሽ እንደምሰጠው ነው ስለዚህ ነው ያላህ ሰው ዱዓ ተቀባይነት አለው የሚባለው ማለት ነው አላህ Subhanahu Ta'ala ወዳጆቹን በቅርብ ነው የሚንከባከባቸው ሌሎቹ ግን ጭንቅ ችግሩ ሲወቅጣቸው ብቻ መሸሻ ሲጠፋ ነው እንደገና ያረብ ማለት የሚጀምረው እና ፈለስተጅቡሊ እኔም ጥያቄያቸውን መልስ እንዲሰጣቸው የፈለጉ ሰዎች መጀመሪያ የኔን ጥሪ መልስ ይስጡ በእኔ እመኑብኝ ብያለሁኝ እኔን ፍሩኝ ብያለሁኝ ስገዱ ጾሙ ከሌታ حرام ራቁ ብያለሁ እነዚህን ጥሪዎችን ያከበሩ ጸሎተኞች እኔም ቅርባቸው ነኝ ጥያቄ ባቀረቡ ቁጥር መልሱን ሰጣለሁ ይላል ወሉሚኑ ቢ ከሁሉም በላይ ደግሞ ኢማን ነው ከኢማን የሚያርቅ ነገር ላይ የቆዩ ሰዎች ጌታ ዘንዳ ተሰሚነታቸው በጣም የዘቀጠ ነው የሚሆነው ማለት ነው በእኔ አምነው የታዘዙትን ስራ እየሰሩ የተከለከሉትን የሚከለከሉ ከሆኑ እነዚህ ቅርብ ደንበኞች ስለሆኑ እኔም እቀበላቸዋለሁ ያለም ጥርጥር እምነት ቢሶች ከሆኑ ወይም ደግሞ ቢያምኑም እንዲሁ እምነት ብቻ የጌታን ትእዛዝ የማያከብሩ ከሆነ ያው ከማተዲኑ ሱዳን ነውና እሱ መልስ ስላልሰጠን ይብላል ሰጠው ይችላል ከፈለኩ ማለት ነው ይሄንን ለአለሁም ይርሹዱን ይሄንን ያደረጉ እንደሆነ የሚፈልጉትን ነገር በቀጥታ ይቀናቸዋል ይላል አላህ Subhanahu አንተ ለኔ ቅን ታዛዥ አገልጋይ ታማኝ ከሆንክ አንድ ነገር ሲሰማ ያረብታል ወዳውኑ ነው መልሱን የምሰጥህ ግን አንተ ራስህ መጀመሪያ አቦላጭ ከሆንክሳ የጂ ነው የምታገኘው ማለት ነው እና ይሄንን ዱዓ አሁን ስለ ጾም እያወራን ነበረ ስለ ዱዓ ጣልቃ ገባ በመሐከል ማለት ነው ይሄን ያሳየው ምንድነው ጾምና ዱዓ ተያያዥ ናቸው ተዛማጆች ናቸው ማለት ነው ለምን አንድ ሰው ጾመኛ በሚሆን ጊዜ ወደ ጌታ ይቃረባል ንቅፈል ይስተጅቡል እንዳለው የበህን የሚበላውን የሚጠጣውን የሚያዘምተውን ነገር ሁሉ ትቶ ለአላህ ብሎ እየተጠራመተ ነው ያለው ያንዴ ትጃባ አድርጓል ማለት ነው በዛ ሁኔታ ላይ እንደገና ጌታዬ ብሎ እንዳረገ የቆመኛ ዱዓ ከማይመለሱ ዱዓዎች አንዱ ነው ማለት ነው ይሄ ይልመድባችሁ ነው በሌላውም ጊዜ እኔ ጋራ ቅርብ ከሆናችሁ እኔ ትዛዝ ካከበራችሁ እኔም የእናንተን አጥን ቤተታ እሰማለሁ እቀበላለሁኝ እናንተ ግን በማንኛውም ጊዜ እኔን ረስታችሁ እንደፈለገ ጮብ እየረገጣችሁ ቆይታችሁ አንድ ቅፋት ያጋጥመ እንደገና يا ربي ብትል የት ነበር ይባላል ማለት ነው ስለዚህ እኔ እንዲቀርባችሁ ከፈለጋችሁ እናንተ ቅረቡኝ ነው ዋናው ነገር ምጥን ከባበር እንደሚባለው እሺ ጅቡሊ ለኔ ጥሬን ያክብሩ ወልዩሚኑ ቢኢማኑብኝ ለአለሁም ይርሽዱኒ ከሆነ የሚመኙት ነገር በቀላሉ ይፈጸማል ይቀናቸዋል ይሳካላቸዋል ይህ ካልሆነ ግን ጉዳይ ተቀባይነት ካላገኘና ችግር ካልተፈታ ራስን ጠይቅ ማለት ነው ለምንድን ነው ጌታ የማይሰማኝ ተንቆሮ ሆኖ ነው እንዳይመስልህ እንዳይሰማ አድርገዋል አንተ በር ዘግተሃልና ነው ይላል ማለት ነው አንተ ራስህ እንዲሰማ ከፈለክ መጀመሪያ ስማኝ አንተ ሳስተማኝ እንደገና ለምንድን ነው አንተ መልስ የምሰጥህ በማለት ሰዎች ዱዓቸው ሲጋባ እንዲሆን ከፈለጉ አቢዶችና ሙእሚኖች ተቅዮች መሆን መሞከር አለባቸው ተሞከሩና በተጨረጨሩ ቁጥር እንደ ታዋቂዎች እንኳ ባይሆኑ በተወሰነ ደረጃ አንተ ወደ ጌታ ከተመለስ ልብህን ያቃል ቅንነት ታየብህ ወዳውኑ ችግርህን ይፈታልሃል ማለት ነው እና ዱዓ ያው በረመዳን ወይም በጾም ጊዜ በአጠቃላይ ጾመኛ የሆነ ሰው በጾም ላይ ያለ ዱዓው መቅቡል ነው ከማንኛውም ጊዜ የበለጠ ማለት ነው እንደገና ደግሞ በረመዳን ላይ ያለ ሰው የሚሰራው ነገር ሁሉ ሙዱአፍ ነው አጅሩ የተደራረበ ነው ሶላቱም ሶደቃውም ሁሉም ነገር በሌላው ጊዜ ከሚሰራው የበለጠ ተጨማሪ ምንዳ ያገኝበታልና ይሄን ለማስገንዘብ ነው በጣልቃ ይሄንን ጉዳይ ያስገባው ማለት ነው እዚህ ላይ ግን እንደ አቢዶችም ቢሆኑ ተጥዮችም ቢሆኑ ሳሌሆችም ቢሆኑ ዱዓ እያደረጉ ብዙ የሚቆይባቸውና የሚዘገይባቸው ሊኖሩ ይችላሉ ያ ስለምንድን ነው ልትል ትችላለህ ያም የራሱ የሆነ ምክንያት አለው ለእያንዳንዱ ማለት ነው አላህ Subhanahu Wa Ta'ala በአጠቃላይ ዱአ ካደረግ ይሰማሃል ይቀበላል ይሄ መጠራጠር የለብህም ግን ብዙ ጊዜኛ ወዳው እንደተጨነቅ ቱማታ ወዳውኑ መልስ ካልመጣልን የሰማን አይመስለንም ችግሩ ዘላይ ነው ማለት ነው አላህ ግን Subhanahu Wa Ta'ala በማንኛውም መልኩ ቀሪብ ነኝ እሰማለሁኝ እዚህ ወዲያ ወተዳይ ብሎ ቃል ገብቷል ማለት ነው ያ ነገር መቼ ነው የሚፈጸመው ግን ለራሱ ተውለት ማለት ነው አንተ ቀጠሮ መስጠት የለብህም ባለ ጉዳይ ሄዶ ባለ ስልጣን ጋር አቤቱታ ያቀርባል ኃይለን ይዘህ ስደት አመለክታለህ ከዛ በኋላ ያ ጉዳይ መቼ እንደሚፈጸም ለምትወስነው አንተ ነው ወይስ ዳኛው ማን ነው ዳኛው ነው ስለዚህ አንተ ትቸኩላለህ ኢትዮጵያት الحال ዛሬውኑ ያልቀለበ አንድ ቀን ደስታውን አትችለው ግን አንተ ያለብህ ጉዳዩን ማቅረብ ነው ያለብህ ያ የሚመለከተው ክፍል ደግሞ መቼ እንደሚፈጸም ወሰን ያለበት እሱ ነው አንዴ ሁለት ቀጠሮ ሶስት ቀጠሮ ስንት አመታት የሚያስቆጥር ፋይል ያስገጥ ያጋጥማል አንዳንድ ጊዜ ያ የባለስልጣኑ ጉዳይ ነው አንተ ዛሬ መጨረስ አለብን ትለዋት አይገባም ማለት ነው አና አላህ ደግሞ የራሱ የሆነ ህክማ አለው ማለት ነው አንዳንድ ጊዜ ወዳጆቹን በጣም የመጨረሻ ወዳጅ የሚባሉትን ሰዎች ዱዓ ያቆይባቸዋል ኢብራሂም ዱዓ ለምሳሌ ኢብራሂም ተፈለላ ኢብራሂም ኸይላል ተባለም እንዴ መቶ አመት እድሜ ውስጥ የሚያልፍ ድረስ ልጅ ዘጠኝ ልጅ ዘጠኝ ልጅ አይወልድ መቶ አመት አለፈ ሰውዬው ይሄ እንግዲህ ትልቁ የመጨረሻ ወዳጁን መቶ አመት ልጅ እየለመነ ሳይሰጠው ከረመ ለምን አንዳንድ ጊዜ ወዳጆች ድምጽ በየቀኑ እንዳይቋረጥ ፈልጋለህ ይላል ዛሬም ነገም ጉዳዩ ተተፈጸመለት ችግሩ አልቋል ነው ዝም ብሎ ማለት ነው በየጊዜው እንዲወተውተኝ ቃሉ ደስ ይለኛል እሱ ሲለምነኝ ይላል ሱብሃንአላህ ስለዚህ ያ ጉዳይ በዛ መልክ ሊያቆይባቸው የሚችሉ ሰዎች አሉ ማለት ነው ቆይቶ ግን ውጤቱ ሲመጣ ያን ያህል ቆይተው ተራ ልጅ አይደለም የተወለደው ማለት ነው በጣም ልዩ የሆኑ ልጆች ናቸው የተወለዱት እነ እስማኤል እና ኢስሐቅ ተወለዱ ከዛ በኋላ ሸጀረተ ንቡዋ በሙሉ በዚህ መሰልሰለት ነው ወረደው እስከመጨረሻው ድረስ ይሄ ሁሉ ዲል ግን ጥብቆ ቆየ ብዙ አመታት ማለት ነው እና አላህ Subhanahu Wa Ta'ala ለምን እንደሚያቆየው ለምን እንደሚያዘገየው ለሱ ተውለት ህክማው ማለት ነው አንዳንድ ጊዜ ሙናሲብ ሆነ ጊዜ ጉዳይ ሊፈጸምልህ አንተ ተጎጅ ትሆናለህ ለምሳሌ ወጣት ብዙ ጊዜ ስሜታዊ ነው አሁኑ ምንም ነገር ተሳይል መክበር ይፈልጋል ዛሬው ሀብት ቢያሸክመው ለአእምሮ አልበሰለም እንደፈለገ ዝም ብሎ ዛብ ለቆ ወንጀል ውስጥ ይገባል ብዙ ችግር ላይ ይወድቃል አይችልም አይችልምና ማለት ነው ግን እስከምትበስል ድረስ ያቆያል ስራ ልፋ ሞክር እያለ 40 አመት 50 አመት ድረስ ሀብት ይመጣል ማለት ነው ያን ጊዜ ለምንድን ነው አንደኛ ትምህርት ወስደሃል ገንዘብ ምን ያህል ጥንቃቄ እንደሚያስፈልግ በቁም ነገር መዋል እንዳለበት በደንብ የራስ በስላልና ገንዘቡ ሲመጣ በአግባቡ ትጠቀምበታለህ አስቀድሞ ግን ዝም ብሎ ከመጣ ችግር ያመጣብሃል ማለት ነው ይሄ ወጣቱ ስንት ጊዜ ነው በመኪና አደጋ የሚያልቀው አባቱ ገዝቶ ይሰጠዋል ገንዘብ ምንም ተካሊፍ የለበት በንዚን የሚሞላለት እሱ ነው የሰው አንሸረሽና ወዳውኑ በሳምንት ወይ በሌሊት ሄደ ይባላል እሱ ብቻ አይደለም ሌሎች እንዲሆን በሙሉ በሻሪያ ላይ ያሉትን ይዘው ይጠፋል ማለት ነው በዛ ጊዜ በዛ ሁኔታ ሀብት መምጣቱ በላ ነው ራሱ ማለት ነው አላህ ግን ያቃል መቼ እንደሚሰጥ እንዴት እንደምትጠቀምበት አመቻችቶ ነው የሚሰጥ መርጦ ማለት ነው እና እንግዲህ የተለያዩ ምክንያቶች አሉ አንዳንድ ጊዜ አንተ የማታውቀው በላ አንዣቦብሃል አደገኛ ሁኔታ መጥቶብሃል አንተ ግን የምታሳስበው ትንሽ ነገር አለች ለዛ ጌታ ጌታ ያክቶ አልሰማህም ያን ጊዜ ጌታ ምን ይላል ይሄንን አሁን የሚጠይቀው ፋይዳ ያለው ነገር አይደለም ከዛ ፈንታ ይልቁንስ ይሄንን አደገኛ በላ ፈርጀለታል ይላል ማለት ነው አንተ ግን አላወቅም ዱአዬን አይሰማኝም ስላለህ ያ ነገር ቢመጣ ኑሮ ህይወት ላይ ሊመጣ ይችላል ስለዚህ አንተ መኪና መግዛት ነው ፈልገህ የምትተውት ያለው መኪና ብትገዛት ይዛ የምትሄድ ከሆነ በሁለተኛው ቀን ምን ፋይዳ አለው ይሄን ሁሉ ግን ያላ አኛ አናውቅም ብቻ ጉዳይ አልወጣልኝም ጉዳይ አልወጣልኝም አላህ ረሐም ረሂም ነው ከኛ የበለጠ ለኛ ስላለኛ ያዝናል የሚበጀንን ነው የሚሰራው ሁልጊዜ ተክመዘን ማረግ አለብህ ጌታ ሳይሰማይ ቀርቶ ሳይሆን ለኔ የሚበጀውን እየመረጠልኝ ነው ትላለ አንዳንድ ጊዜ ደግሞ አሁንም ታው ሀብት እንፈልጋለን ጊዜ ወይ ስልጣንም ይፈልግም ይኖራል ግን እድሜው አልቋል አልተማምሱ ይሄ ዛገር ወደዚህ ተሆኜ እያለ ይሸነጠራል ይሯሯጣል እሱ ሳምንት ቀርቶታል እሺ በዛ ባንዴ ሳምንት ውስጥ ስልጣን ቢሰጠው ተጠቃሚ ነው የሰውዬ ይገይደዋል ግን ይሄ ምስኪን አላወቀም እኮ እድሜ ማለቁን ስለዚህ በዚህ ፈንታ የለመኝን ስልጣን አይደለም በዚህ ፈንታ እንዳው ጀነተል ፍርደውስ ሰጥቻለሁ ብሏል አላህ Subhanahu Ta'ala አጣተም በሳምንቱ ሙታል እዛ ያልጠበቀው ደረጃ ታገኛል ከየት መጣ ምን ሰርቼስ እንደዚህ ብለ ዱዓ አላደረኩም እንዴ እና በረጀት ለሞት ይገ ነበር ለዛ መካሻ የተሰጠ ይሄን ስላለቀ ይላል ማለት ነው ይሄ ሁሉ ስለማናት ዱዓ ቀረብኝ ዱዓ ቀረብኝ የሚል ሰው እሱ ነው የሚያስቀረው ፋቀረብ ካልክ አና እንደገና አብዲ ጌታ አልፈማኝ ብላ አልተረዝልሃል ይዛ ጊዜ ግን ዱአ አድርግ ዱአ ኢባዳ ነው ሁልጊዜ ምን ቀረብኝ የሚባል ነገር በቃል ያም በስሜትም ሊመጣ አይገባም ጌታ ምንም ጥያቄን አይጥለውም አንድ ቀን ብቻ በሚያስፈልግ ቦታ ላይ ስራ ላይ እንደሚውል ነው ብለህ በተስፋ ጠብቀው ያታደረክ ደግሞ መሆኑ የማይቀር ነው ኢና አጅለን አው አጅላ ተለቀታው ይሁን በእለቱም ቢሆን በሚፈለገው ቦታና ሁኔታ ያመጣልሃል መልሶን ማለት ነው እና أحل لكم ليلة ሲያም አሁን የዱአን ጉዳይ በጣልቃ ነውና ያነሳው ዱአን እንዳትዘነጉ በጾም ጊዜ በተለይ ለማለት ነው ወደ ጾሙ ተመለሰ ዋናው አጀንዳ ጾም ላይ ነውና ያለው ወህደ ለኩም ለይለተ ሲያም ይረፈቱ በጾም ለሊቶች ደግሞ ወደ ሴቶች ጎራ ማለት ተፈቀደላችሁ ይላል ኢላኒሳኢኩም ወደ ባለቤቶቻችሁ እና ጾም እንግዲህ በአወል ኢስላም ላይ ከባድ ሆኖ ነበረ የተጀመረው የሚበላባትና የሚጠጣባት ወይም የምትደሰትባት ሰዓት በጣም ጠባብ ነበረች ምነው ማታ መግሪብ አዛን ሲል ታፈጥራለህ ትበላለህ ትጠጣለህ ከመተኛት በፊት መገናኘትም የፈለገ ሊገናኝም ይችላል ከተኛ በኋላ ግን ከንቅልፍ ተነስቶ መብላትም መጠጣትም መገናኘትም አይቻልም ከባድ ነበረ ማለት ነው ስለዚህ በአድካሚ ስራ ላይ የዋሉ ሰዎች በተለይ ፀሐይ ላይ የጉልበት ስራ ሲሰሩ ውለው በሚገቡ ጊዜ ሲያፈጥሩ ወዲያው እንቅልፍ ይዛቸዋል ወዳውን እንቅልፍ እንደያዛቸው ከልተው ካሉ ከዛ ተነስቶ መብላት መጠጣት የለም ሳያፈጥሩም እንቅልፍ ተወሰደው ወቅቱ ተደረሰ በኋላ ማፍጠር ሳይፈቀድለት ይቀራል ይቀጥላል ማለት ነው ያ ነገር ነበረ ያንን ለማሻሻል ነው አሁን እና በዚህ ሁኔታ ላይ ያለ አንድ አንሷሪ ሰሃቢ በስራ ላይ ተጠምዶ ውሏል በቁፋሮ በጣም ደክሞታል ርቦታል ጠምቶታል መግሪብ አካባቢ ሲደርስ ቤቱ ያፈጥር መጣ እና ወቅቱ ደርሷል እንደደረሰ የታለ ማስተራው ሲላት ሰነፍ ነገር ነበረች መስለኝ ደና ነኝ ተስንደፋደፋለች እሺ በልስቲ ያው ወደ መጥበክ ይመጣል ምናምን ሲላል እሱ ቁጭ ሲል ደክሞታልና ወዲያው እንቅልፍ ይዞት ግልጥ አለ ማለት ነው ቁርሱን ይዛ ትመጣለች እሱ የለም ያንኳርፋል ከየተለካ አለች አለቀልህ አንተ ሰውዬ እንግዲህ ተንቀፈ በኋላ መብላት አትችልም ተነስቶ ይል እንደ በቃ እንቅልፍ ወስዶሃል እኮ ለነገ ይሆናል ተባለ እዛ ምን ያድርግ እንግዲህ ሞሚን ነው እንደኛ ቢሆን ኑሮ ማን ያልባትሽ ሊል ይችል ነበር የፈለገው እንግዲህ እንደመጣው ተቀበለው አለና ነገም የጉብርና ስራ ፋታ ይሰጠም እንደምታውቁት በክረም በየጊዜው የርቅ መቆፈር አለ በማረም አለብህ ከዛ በባዶ አንጀቱ ተነስተርሻው ሄደ ረፍታር ድረስ እንደምንም እየተንገዳገተ ሲቆፍር ከቆየ በኋላ አዞረውና ወደቀ ኋላ ማለት ነው ና ሲወርቅ በአካባቢ ያሉ ጎረቤቶች አዩት መጥተው ያነሱት አረፋ ይደፍቃል ማለት ነው ለሞት ተቃርቧል እና ተነስተው ተሸክመው ያንዘፋዘፉ እቤት ሲመጡ ነብዩ አገኟቸው ምንድነው ሲሉ ገሌ ታሞ እንደዚህ ደግሞ ምን ሆነ ሲሉ ባለቤቱን ሲንጠይቃት ተብሎ ስትጠየቅ ትናንትና ጥሞ ውሎ በባዶ አንጀቱ ሳያፈጥር አድሮ ሰሆርም አልነበረም ይሄው እንደዚህ ሆኖ ራብ ነው እንደዚህ የጣለው ብላ ተናገረች ማለት ነው በዛ ሳቢያ አላህ Subhanahu Wa Ta'ala ይሄን ፈረጃ ለኡመቱ አመጣ ለሱ ብቻ ሳይሆን ማለት ነው እና በኋላ ኡሂደ ለኩም ለይለተ ሲያም ረፈቱ ኢላ ኒሳኢኩም የሚለውና ምግቡም ጭምር የተፈቀደው ከዛ በኋላ ነው እንጂ ለሊቱም በሙሉ እንደኛ ሲያመሰኩ ማደር አይፈቀድም ነበር መጀመሪያ ታፈጥራለህ እስካልተኛ ድረስ እስከ ሰሁር ተፈጅርም ብትበላ የሚከለክል የለም ከእንቅልፍ በኋላ ግን መብላትም መገናኘትም አይፈቀድም ነበር ማለት ነው እና ሌላው ደግሞ ከዚሁ ጋር ተያይዞ ያው ሴቶችንም መገናኘት ክልክል ስለነበረ ከእንቅልፍ በኋላ እንደዚሁ ባለቤቱ ዞሮ ስትል ስሜት ያደረበት እዛ ጊዜ ማለት ነው ያኔ እንደገና ይሄ ሰውዬ የተከለከለውን ነገር ጣሰ እነሱ ደግሞ ተተሳሳቱ አይደባብቁም ተመጣጣ ያላህን እንግጥሻለሁ ፍርዴን ስጡኝ ነው የሚሉት ሄደው እንደዚህ ሁኛለሁ ብሎ ራስን አጃለቀ ማለት ነው ይህ ግዚያ አላህ Subhanahu Wa Ta'ala በነሱ በመፍረድ ፈንታ የራስን ህግ አሻሻለ ማለት ነው ሀያት ብቻባቸዋለሁ ማለት ነው ዘለኝ ስለዚህ ማሻሻል አለብኝ አለና ወህለ ለኩም ለይለ ተስያም ይረፈቱ ኢላ ኒሳኢኩም በጾም ለሊት ተኛችሁም አልተኛችሁም በቃ ፈቅጀላችኋለሁ ቀን እንዲያታደርጉ እንጂ ብሎ ይሄን ፍቃድ ሰጠማን ነው ሁነ ሊባሱን ለኩም ባለቤቶቻችሁ ለእናንተ እንደ ልብስ ናቸው ወአንቱም ሊባሱን ለሁን እናንተም ለነሱ እንደ ልብስ ናችሁ ወጥሮም ለባሽና ተለባሽን ማለያየት አግባብ አልነበረምና ስለምን ያሻሽለዋል አላቸው ማለት ነው እና علم الله انكم كنتم تختانون انفسكم መጀመሪያውንም እናንተ በዚህ ጉዳይ ራሳችሁን የምትሸነግሉ መሆናችሁን ያውቃል አለ አሁን አንዱ ቆራጥ ነው ከዛ በፊት የዙ አይነት ነገር አጋጥሟቸው ዝም ብለው የደበቁ ነበሩ ማለት ነው እና አንተ ብቻ አይደለህም እኮ አለ በዚህ ጉዳይ ላይ የተለያዩ ወስራቴ ተወሳስተዋል እና እነሱን አውቄያለሁኝ አላወቅኩኝ ሰላችኋል አንተ ደፋር ስለሆን ከፈረጃ መጣህ ደግ ሌሎቹ ግን እንደዚህ ሰርተው ዝም ብለው የደበቁ ነበሩና እንዲህ ያን እንደሰራቸው አውቄያለሁ ይላል ማለት ነው አነኩም ተፍታኑና አንፈሰኩም ተኹኑና ማለት ፈታባ አለይኩም ስለዚህ ካሁን በኋላ ይሄ ከብዷችኋል ማለት ነው አላህ ወደ ማጣሪያው ተመልሶላችኋል ለሊት እስከሆነ ድረስ ችግር የለም ወአፋ አንኩም ባለፈውም ደግሞ የተሳሳታችሁን ይቅር ብሏችኋል ይላል ፈላን ባሽሩሁና ቢዳየተ ምን አልአን ካሁን ጀምራችሁ ግን በረመዷን ወር በሌሊት እስከሆነ ድረስ ባለቤቶቻቸው መገናኘት ይፈቀዳል ወብተጉ ማ ከተበላሁ ለኩም እና በዛ በግንኙነታችሁ ደግሞ አላህ የጻፈላችሁን እድልም ማቀድ አለባችሁ ዝም ብሎ ጊዜያዊ ስሜታችሁን ለመወጣት ብቻ ሳይሆን በምትገናኙ ጊዜ ወለደን ሷሊህ እንዲወለድልን ብላችሁ አድየተል ሙባሸራ ቀርታችሁ በአዳብ ውስጥ ከተገናኛችሁ ድረስ ምንም ችግር የለም ይላል ወይም ወብተሩ ማ ከተበላሁ ለኩም ሲባል ኢባዳውን እንዳይጋፋ ለማለትም ተጠቁሟል ማለት ነው እንግዲህ አንድ ሰው በረመዷን ሌሊት ከሴቶች ጋራ ያለው ግንኙነታችሁን ግድም መሆን አለበት አብዙ የወርቃማ ጊዜ ስለሆነ ኢባዳ አብዙ ብሎ ነበር መጀመሪያ ያጠበበው አሁን ግን ፈቃዱ ተፈቀደላችሁ ሲላቸው ተተፈቀደብኝ ብላል ለሊቱን ሁሉ ሰው ጋር እንደፋደፍ እንዳታደር ረመዷንን ዲልብ እንዳያመልጥ ሶላትህን አትርሳ ማለት ነው ወብተኩማ ከተበላሁ ለኩም ማለት እና የነንም ችግርህን ተፈቅዶልሃል የተወሰነ ደቂቃ ልትጠቀም ትችላለህ ከዛ በኋላ ግን አብዛኛውን ጊዜ በኢባዳ ላይ ማሳለፍ እንዳለባችሁ አትዘንጉ ተብሏል ማን ወአፈላነ ባሽሩን ወብተሁማ ከተበላሁ ለኩም አላህ በዚህ ወር ውስጥ ትልቅ እንግዲህ ድርብርብ የሆነ ምንዳ ይሰጣችሁ አይደገሰው ግብዣ አለና ያንን እድል እንዳያዘናጋችሁ ተጠንቅቃችሁ ይላል ወኩሉ ወሽረቡ ብልጠጡ ሐታ የተበየነ ለኩም الخيط الابيض ነጩ ክር ምን الخيط الابيض አስወዲ ተጥቁሩ ክር እስከሚለይም ድረስ ለሊቱን መብላት መጠጣት ትችላላችሁ ሰዋውን ቀብለነዊ አው ባደሁ ተንቅልፍ በፊት እንዲሆን ተንቅልፍ በኋላም ቢሆን ማለት ያው እንቅልፍ ከተነሳ በኋላ መብላት አይቻልም በሚለው የመጀመሪያው ሰውዬ ያው ሳይበላ ተኝቶ አድሮ እንደገና በነጃታው ችግር ስለደረሰበት ከዛሬ ጀምሮ ፈጅር እስከሚወጣ ድረስ መብላት መጠጣትም ይፈቀዳል አላ አያይዞ ማለት ነው እና ተኛም አልተኛም ለሊት እስከሆነ ድረስ ምንም ችግር የለም ፍጡሩንም በልጠ ራስንም ጨምረ ሳሁሩንም ብታስከትል ፈጅር እስከሚመጣ ድረስ ችግር የለውም መጀመሪያ ግን ተንቅፍ በኋላ ምንም ነገር መቅመስ የለም ተብሎ ነበርና ያ ተሻሽሏልና ተቀይሯል ይላቸዋል ማለት ነው እና ፈይጥ ፈይጥ የሚለው የኸይጡል አብየድ ማለት ኪናየቱን አኒል ፈጅሪ የፈጅር ወገጀል ነጭ ሆኖ ነው እና የሚመጣው በአድማስ ላይ ነጭ ክር ይመስላል ማለት ነው ጥቁር ክር የሚለው ደግሞ የጨለማውን አድማስ ላይ ሲመጣ መጀመሪያ ጨለማው ጠቁሮ ነው የሚመጣው እነዚህ ሁለት ምልክቶች እስከሚታዩ ድረስ ምንም ችግር የለም ማለት እዚህ ላይ ደግሞ ሌላው ሰሃቢ ተሳሳተ ማለት ነው ና ነጭ ቁር ተጥቁሩ ክር እስከሚለይ ድረስ መብላት መጠጣት ትችላላችሁ ሲል ያው የዛ ጊዜ የከተማ ስሙ ከተማም ቢሆን እንዳሁኑ መብራት የለም ያው በእንጨት ወይም በኩራዝ ግፋቢል ወይም ጣፍ ነው የሚኖረው ማለት ነው በዛ ሁኔታ ጣፍም የለው የገጠር ሰው ቤታቸውን በሚዘጉ ጊዜ ያው ጨለማ ነው የሚሆነው ማለት ነው ቤቱ ግን እንደ አሁኑ ቤት ዘመናዊ ቤት አይደለም ሽንቁርቁር ነው ግድግዳው ታያል ወራውርት ማለት ነው ወደ ፈጅር ተወጣ በወራውርቱ ይታያቸዋል አሁን ቤቱ በሚዘጋ ጊዜ ግን ጨለማው ይከብዳል በደንብ ፈጅር ውስጥ የሚጠነክር ድረስ ማለት ነው አሁን እሱ ምግቡን አስቀመጠና መብላት ጀመረ እና ሁለት ክሮች አስቀመጠ ጥቁርና ነጭ ክር ማለት ነው እንደዚህ እያለ ያቸዋል አይለዩም ዝም ብለህ ብላ ይላል በኋላ ግን በቀበሩ ከፈት ሲደረግ ፀሐይ ሊወጣ ቀርቧል ማለት ነው እኛን ክሮቹን ይዞ ደንግጦ እየተርበተበተ ነብዩ ጋር መጣ ማለት ነው መጣና እንደ ነጭ ኩር ከጥቁር ኩር እስከሚለይ ድረስ ብሉ ተብሎ ነበረ በዛ መሰረት ስለላ ረብ እኮ አገኘሁት አላቸው ሳቁ ረሱል አለይሂ ሰላቱ ወሰለም በላይ መዛቅም ሱና ሊሆን ነው ማለት ነው ስለዚህ እነከ ለአሪጁል ቀፋል አሽሙራ ያነጋገር እና አንተ ትካሻ ሰፊ ሰው ነህ አሉት ማለት ተካሻ ሰፊ ሰው ጅልነት አያጣውም ይባላል ሸራገር ነህ ማለታቸው ነው ስለዚህ ይሄ እኮ አይደለም እና እነሆ በያዱ ፈጅሪ ወሰዋዱ ሌሊ አሉ እና አላህ Subhanahu Wa Ta'ala የተናገረው አንተ የምትለው ክር አይደለም የፈጅር ወገገንን ብርሃንና የጨለማውን ጥቁረት ለመጥቀስ ነው እንደዚህ ያለው ያንንም አላህ Subhanahu Wa Ta'ala ሚነል ፈጅር የምትለውን አያት አመጣ እቺ ማብራሪያ ብትኖር ኖሮ ስማይ ይሳሳትም ነበር ሚነል ፈጅር የምትለው ቃል አልነበረችም መጀመሪያ ማለት ነው ወዳው የነብዩን ተፍሲር አጸደቀው ማለት ነው አላህ Subhanahu Wa Ta'ala ልክ ነው እና الخيط الابيض الخيط الاسود ማለት ጨለማና ብርሃን ለማለት ነውና የተፈለገው ሚን الفجر ተፈጅር የሆነው ክር ለማለት ነው ብሎ ማብራሪያውን ጨምሮ ሰጠ ማለት ነው ثم اتموا الصيام الى الليل ከዛ በኋላ ያው እስከ ለሊቱን የፈለጋችሁትን ስትበሉ ስትጠጡ ቆያችሁ በኋላ ፈጅር ከወጣ ግን ጾሙን እስከ ለሊቱ መባቻ ድረስ መከተል አለባችሁ ቀን ወለም ዘለም የለም ማለት ነው ፈጅር ከወጣ በኋላ ኢለለይል ማለት ኢላ ጉሩብ ሸምስ ፀሐይ መጥለቋ እስከሚረጋገጥ ድረስ ማንኛውም ሰው ደከመኝ ራበኝ ብሎ ወደ መብላት የሚመጣበት ምክንያት አይኖርም እስከ ለሊቱ መባቻ ድረስ ትቀጥላላችሁ ይላል ስለዚህ ጾምን መነሻውንም መድረሻውንም ተነገገው እሱ ማለት ነው መተነው የሚጀምረው ፈጅር ሲወጣ የሚያልቀው ጨለማ ሲመጣ ማለት ነው ከዚህ ማከል ጾምን የሚያፈርስ ነገር ከሰራ ያው ጾም ተበላሸ ወላቱ ባሽሩን ወአንቱም አቂፉነ ፊል መሳጂድ ይላል ሴቶችን በጾም ለሊት መገናኘት እንደሚቻል ተፈቅዶላችኋል ግን አንድ ነገር ደግሞ የማይፈቀድበት ሁኔታ አለና እሱን ላስታውሳችሁ ወዳለሁ ይላል አህዋል ለኢትካፍ በረመዳን የኢትካፍ የሚባል ልዩ ኢባዳ አለ በሱ ላይ ተጠምዳችሁ ከሆነ በመስጂድ ኢትካፍ ላይ ያለ ሰው ለሊትም ሆነ ቀን ወደ ሴቶች ጎራ ማለት አይፈቀድለትም ይላል ማለት ነው እና ይሄንን ማወቅ አለብን ማለት ነው አንዳንድ ጊዜ ኢትካፍ እንቀመጣለን ብለው ባልና ሚስት እንደው ይከመታሉ ያላወቁ እንደገና ወደ ሁሉ ሄደው እንትንም ይሏሉ ስለዚህ ነው ኢትካፍ ከተቀመጥ ሌትም ቀንም ጥራሽ አይፈቀድልም ኢትካፉን እስከጨረስክ ድረስ ማለት ነው ለአትካፍ ልጅ ልዩ የሆነ ኢባዳ ነው ለረመዳን የተሰጠው ፍቃድ ኢትካፍን አይጨምርም ከሞቲክፍ የሆኑትን ሰዎች ብቻ ነው ሞቲክፎች ከሆኑ ግን ይህንን አውቀው መቆጠብ አለባቸው ولا تباشروهن ሴቶችን አትገናኙ ወአንቱም አቂፉነ ፊል መሳጅድ በመስጊዶቻችሁ ልዩ ኢባዳ ተቀምጣችሁ ያላችሁ ማመስጊዱ ማንኛውም መስጊድ ሊሆን ይችላል አምስት ወቅት ሶላት የሚሰገድበት ሁሉ የኢትካፍ ቦታ ሊሆን ይችላል በዛ ቦታ ተተጠመርክ እትቃፍህን ደምድመህ እስከምትመጣ ግንኙነት አይፈቀድም ማለት ነው ቲልከ ሁዱዱላህ እና እንግዲህ ኩቲባ አለይኩም ሲያም ከሚለው ጀምሮ እስካሁን ድረስ የተነገሩት ድንጋጌዎችና ትእዛዛቶች የአላህ ተዛዛቶችና ደንቦች ናቸው ይላል በመሆኑም ፈላ ተቀረቡሃ እነዚህን ህግጋቶች ለመተላለፍ አትቅረቧቸው አላህ እንግዲህ የከለከለውን ነገር ማንኛውም ሙእሚን የሆነ ሰው ያን ነገር ለማስተላለፍ ቀርቶ መቅረብም የለበትም ይላል ማለት ነው كذلك ወይኑላህ አያቲ እንደዚህ ነው አላህ Subhanahu Wa Ta'ala አንቀጾችን ግልጽ የሚያደርግላችሁ ይህን መመሪያቸውን በዚህ መልክ እንዳስፈላጊነቱ ደረጃ በደረጃ እያብራራሁኝ እመጣለሁኝና እኔ እመክራለሁ ማብራሪያ ሰጣለሁ እናንተ ተገብራላችሁ በዚህ መልክ ከቀጠላችሁ ሁልጊዜ የኔ ሙሽሮች ናችሁ ከእኔ ፍቃድ ካፈነገጣችሁ ግን ችግር በራሳችሁ ላይ ታመጣላችሁ ይላል ለአለሁም የተቁን እና አላህ Subhanahu Wa Ta'ala ይበይኑ الله آياته አያተል ቁርአንን በዚህ መልክ ያብራራል ሊናስ ለሰዎች ሊመሩበት ቃደኛ ለሆኑት ሁሉ ማለት ነው ለምንድን ለአለሁም የተቁን ይህንን የጌታን መመሪያ ባገኙና በተረከቡ ቁጥር ሁል ጊዜ ጌታ ጋራ የሚያጣላና የሚያስቀይም ነገር ለመጠንቀቅ ያስመጣ ያስችላቸዋልና ሰዎች ብዙ ጊዜ አለማወቅ ነው ስለስተት የሚዳርጋቸው ግን ጌታ ማወቅ የሚገባቸውን ነገር ባወረደላቸው ቁጥር ያንን ተቀብለው ከተማሩና ከተረዱ የጌታ መመሪያ የህይወታቸው መመሪያ ካደረጉ መጥፎ ነገር ሊመጣባቸው አይችልም ተመጥፎ ሁሉ ይድናሉና ያመልጣሉ ይላል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ለኛ የሚበጀውን ነገር ሁሉ ነው የሚነግረንና የሚመክረን ይህንን የሰማነውን ደግሞ በስራ ላይ በዋልን ቁጥር ለኛ አላህ Subhanahu Wa Ta'ala ቅርብ ይሆናል እኛም ለሱ ቅርብ እንሆናለን አውሊያኡላህ የሚባለው ኩንትራት በዚህ መልክ ነው የሚመጣው ማለት ነው እና ያላህ ወልይ ማለት የታዘዘውን ያዘዘውን አውቆ በስራ ላይ ያለው ሁሉ ነው ጥቁርም ይሁን ነጭም ይሁን ሴትም ይሁን ወንድም ይሁን ወልይ ለመሆን ፈለክ ጠንቋይ ማለት አይደለም ወልይ ማለት ጠንቋይ የአላህ ጥላት ነው ወልይ ማለት አንድ ነገር ተገልጦ ታየ ማለት አይደለም ያአላህ ወዳጅ ማለት ነው ያአላህ ወዳጅ መሆን ተፈለግ የአላህን ሁዱድ ማክበር አለብህ ጌታ ያዘዘህን ተራለ የከለከለን ተከለከለ ምንም ነገር ባትናገርም ምንም ነገር በምናብህም ባታይም ትልቅ ወልጅ ነህ አንተ ማለት ነው የታ ይሆን ግን ሸይጣን የሚጫወትበትን ገሌ ወልይ ነው እያል ስለሱ ብታጎበድድ ያ የወልይ ሸይጣን ነው እንደተባለው ያላህ ወልይ ሳይሆን የሰይጣን ደንበኛ ነው ይዞ ጀሃነም ይወርዳል ስለዚህ የጌታ አውሊያ ማለት እነዚህን እና መሰል ተዛዞችን በህይወቱ ላይ ገቢራዊ የሚያደርግ ነው ማለት ነው هذا وصلى الله وسلم على النبي وعلى اله وصحبه والسلام عليكم